ሱናን በተመለከተ ما هي السنة وما هي دلالات السنة وما هي موقف المسلم مع السنة والمخالفين للسنة إن شاء الله በዛሬው ርዕሳችን ሱና ምን እንደሆነ ሱና የሚለው ቃል ምንን ይይዛል የዚህ የሱና ባለቤቶችስ ደግሞ ምን አይነት ሰዎች ናቸው የሱናን የሚቃረኑ ሰዎች መቼ ነው ሰዎች ከሱ- ከሰው የሱና ተቃራኒ የሚሆነው እና እንደዚሁም ደግሞ አንድ ሰው ሙስሊም ከሱ አንድ እያንዳንዱ ሱና እያንዳንዱ ሙስሊም ከሱና አንጻር ያለበት ግዴታ ምንድን ነው የሚለውን ለማየት እንሞክራለን ሱና ቃሉ በተመለከተ አሱና የቃሉ ትርጉም አሲራ አዊ ጠሪቅ ማለት ነው አሱና ሂያ አጠሪቅ አው ሲራ ሱና የሚለው ጠሪቅ ፈለግ ወይም መንገድ ታሪክ ማለትን ይይዛል በቋንቋ ደረጃ ሱና የሚለውን ወደ ሸሪያ ደግሞ ስንመጣ ከሸሪያ አንጻር ደግሞ ሱና የሚለው ማ ኡዲፈ ኢለ ነቢ ስለ ላሁ ለ ወሰለም ሚን ቀውሊን አው ተቅሪር ሱና የሚባለው ከነቢዩ ስለ ላ ሰለም የተገኘ ወይ ደግሞ ወደ ነቢዩ ኢዛፋ የተደረገ ነገር በሙሉ ሱና ተብሎ ይጠራል ይህ ወደ ነቢዩ ኢዛፋ የሚደረግ ወይም ከነቢዩ የተገኘ ነገር ቀውል ሊሆን ይችላል ንግግር ሊሆን ይችላል ወይ ደግሞ ስራ ተግባር ሊሆን ይችላል ወይም ነቢይ ስለ ላ ሰለም በአጠገባቸው ሲሰባ አይተውት ኢቅራር ያደረጉት ያጸደቁት ነገር ሊሆን ይችላል ከዚህ ውጭ አይሆንም ሱና ሲባል ማኡዲፍ ለነቢ ስለ ላ ሰለም ሚን ቀውሊን ተቅሪር ነው ይህ ሱና ይህ ከሆነ በሸሪያ አንጻር ከነቢዩ ስለ ላ ሰለም የተገኘ በሙሉ ሱና ተብሎ ይጠባል። እዚህ ጋር እንደጠቀስ ነው ከታሪፉ ላይ እንደጠቀስ ነው ሱና ማለት ከነቢዩ ስለ ላ ሰለም የተገኘ ነገር በሙሉ ንግግር የሚሆን ተግባር የሚሆን ስራ የሚሆን አንዳንዶቹ እንደ ሙስተላል ሀዲስና ኡሱል ፊቅ አካባቢ ደግሞ ያሉ ዑለሞች ታሪፍ እንደሚጨምረው በነቢዩን ስለ ላ ሰለም ባህሪን ይጨምራል የነቢዩ ባህሪያቶችን ተግባራቶች ባህሪያቸውን በሙሉ አካቶ የያዘ ሱና ተብሎ ይጠራል ይህ እስጢላህን ሱና ታሪፉ ይህ ከሆነ ይህንን ሱና ይህ ከነቢዩ የተገኘ ሱና ከዛ አንጻር እያንዳንዱ ሙስሊም ያለበት ግዴታ ምን ይመስላል የሚለውን ከሜዳችን በፊት አንዳንድ ታሪፋቶችን ለመጨመር ሞክራለሁ ሱና የሚለውን ዑለሞች ታሪፍ ሲያደርጉት አልሙራዱ ቢስን ቢሱና አጠሪቅ ወልሁዳ ነው ይላሉ አይ ሀዲዩ ነቢ ስለ ላሁ ሰለም ወጠሪቀቱ ሱና ሲባል አንዳንድ ዑለሞች ታሪፍ እንዳደረጉት የነቢዩ ስለ ላ ሰለም ፈለግ ነቢዩ ሲጓዙበት የነበሩበት የነቢዩ ፈለግ እና የነቢዩ መንገድ ሱና ተብሎ ይጠራል ይላሉ قال العل- قال علماء السلف السنة العمل بالكتاب والسنة والاقتداء بصالح الصالح بصالح الصالح واتباع الأثر سنة بلو مالت علماء السلف تعرف عندما አልአመል ቢልኪታቢ ወሱና በቁርአንና በሀዲስ መስራት ነው ቁርአንና ሀዲስ ላይ የጠቀሱትን ነገሮች በተግባር መተግበር መተግበርና ማስራት ሱና ተብሎ ይጠራል እንደዚሁም ደግሞ ልክትዳ ቢሷሊህ አሰለፍ ከሰለፎች ውስጥ ሷሊህ የሆኑትን የነቢዩ ስለ ላ ሰለም ፈለግ ይከተሉ የነበሩ ሰዎችን የእነሱን ፈለግ መከተል ሱና ተብሎ ይጠራል ወቲባዑ ልአሰር አሰርን መከተል የሰሃባዎች ከሰሃቦች የተገኘን ነገር በሙሉ የሚከተሉ ሰዎች ሱና ተከታዮች ወይም ደግሞ የነቢዩ ስለ ላ ሰለም ተከታዮች ተብሎ ይጠራሉ ሰለፍ ሲባል የግድ ቀይድ ሊኖረው ይገባል ሰለፍ አስዋልህ መባል አለበት አለበለዚያማ ሰለፍ ብሎ ማለት እንደ ቋንቋ ትርጉሙ ቀደምት ማለት ነው ቀደምት ያለፈ ማለት ነው ስለዚህ ሁሉም በአሁኑ ሰዓት ያለው ሰው በሙሉ ሰለፍ አለው ለምሳሌ ጃህምያዎች ሰለፍ አላቸው ሰለፋቸው ማን ነው ሙሽሪኮች ናቸው በነቢዩ ዘመን የነበሩ ሙሽሪኮች የአላህን ስብሓን ወተላ ስምና ባህሪ ኢንካር ያደረጉ አላህ ስብሓን ወተላ በቁርአን ላይ ወሁም የክፍሩነ ቢራህማን ብሎ የጠራቸው ሙሽሪኮች ለጃህሚያዎች ሰለፍ ናቸው ፊንካር አስማኢላሂ ወሲፋቴ ልክ እንደዚሁ ዳህሪዮችም ለዘመናችን ሽዩእዮች ለኮሚኒስቶች በዘመናችን ላሉ ኮሚኒስቶች በነቢዩ ዘመንና ከዛም በፊት የነበሩ ዳህርዮች ሰለፎቻቸው ቀደምቶቻቸው ናቸው ስለዚህ ሰለፍ ሲባል እጥላቅ ሲደረግ ቃሉ የሚቀሰድበት ማን ነው እንደ እስጥላህ የምንቀስድበት ሰለፍ ሲባል ሰሃቦችን ነው ነቢዩና ሰሃቦችን ነው ቀደምቶቻችን ለእኛ ሰለፎቻችን ሰሃቦችና ነቢዩና ሰሃቦቻችንና እነዚሁም ደግሞ የነቢዩ ተከታዮች የሆኑ የነቢዩና ሰሃቦችን ተከታይ የሆኑ ሷሌ ታቢዎችን ነው ለዚህ ነው ቀይድ ሰለፍ አሷሊህ ወይ ደግሞ ሷሊሁ ሰለፍ ከሰለፎች ውስጥ ሷሊህ የሆኑትን የእነሱ ፈለግ መከተል ተብሎ ቀይድ የተደረገበት ለዚህ ነው አለበለዚያ ሰለፍ ሲባል በድሮም ዘመን ሙጅሪሞች አሉ ለአሁን ዘመን ላሉ ሙጅሪሞች ሰለፎቻቸው ናቸው ልክ አላህ ስብሓን ወተላ አተዋሰው ብሂ በልሁም ቀውሙን ጣቁን እንዳለው እነዚህ ሰዎች ወንጀል የሚሰሩ ሰዎች በአሁኑ ሰዓትም ኢጅራም የሚሰሩ ሰዎች የነቢዩን ስለ ላ ሰለም ዳዋ ኢንካር የሚያደርጉ የሚቃወሙ ሰዎች ቀደምት ሰለፎች አላቸው እነሱም ነገር ግን እነዛ ሰለፎች ሰለፈ ሷሊህ አይደሉም ቢዕሰ ሰለፍ ሊቢዕሰ ልከለፍ ነው መጥፎ ሰለፎች ለመጥፎ ከለፎች ናቸው ቀደምቱም ተከታዩም አስከታዩም የመጀመሪያ ረአያውም ከዛ በኋላ የመጣ የሱን ፈለግ ተከታዩም በጣም መጥፎ የሆኑ ሰዎች ናቸው ስለ ሱና ይህንን ካልን ሱና ምን እንደሆነ ካወቅን በዚሁ ቀጥታ ወደ ሱና ሁጅያነት እንገባለን ሱና እንደሚታወቀው ሱና ማለት ማዑዲፍ ነቢ ስለ ላ ሰለም ሚን ቀውልን አው ፊዕልን አው ተቅሪር ከነቢ ወደ ነቢዩ ኢዳፋ የተደረገ ከነቢዩ የተገኘ ነገር በሙሉ ንግግርም ይሁን ስራም ይሁን እንደዚሁም ደግሞ ተቅሪር በነቢዩ በነቢዩ ጊዜ ተሰርቶ ነቢዩ ስለ ላ ሰለም ኢቅራር ያደረጉት ነገር በሙሉ ሱና ተብሎ ይጠራል ታዲያ ይህ ሱና ልክ ቁርአን ማስረጃ እንደሆነ ሁሉ ሱናም ማስረጃ ነው ሱናም ማስረጃ ነው ከነቢ ስለ ላ ሰለም የተገኘ ሱና በሙሉ ሁጃ ማስረጃ ሆኖ ይመጣል ወላሁ ተዓላ ቀድ በየነ ለና ፊ ቁርአንህ መካነተ ሱና አላህ ስብሓን ወተዓላ የነቢዩን ሱና ደረጃውን ቦታውን በቁርአን ላይ ግልጽ አድርጎልናል ይህ ቁርአን የግዴታ ሀዲስ እንደሚፈልግ የነቢዩን ስለ ላ ሰለም ሀዲስ ወይም ማብራሪያ እንደሚፈልግ አላህ ስብሓን ወተላ በቁርአን ላይ ገልጾልናል ወአነ ሱነተ ለሃ ሁጅየቱን ሙልዚማ ሱና የነቢዩ ስለ ላ ሰለም ሀዲስ ሁጃ ነው ሙልዚም የሆነ እያንዳንዱን ሰው ኢልዛም የሚያደርግ ሊሰራበት ግዴታ የሚለው ሱና ሁጃ ማስረጃ መሆኑን አላህ ስብሓን ወተላ ቁርአን ላይ ጠቅሶልናል ቃል الإمام الشوكاني في إرشاد الفهول إن ثبوت حجية السنة مستقلا لها بتشريع الأحكام ضرورية دينية حجية السنة لمن راسون شلو ቁርአን እያንዳንዱ የሸሪያን አህካም በመደንገግ ደረጃ ራሱን ችሎ የሚመጣ ማስረጃ መሆኑን ማመንና እንትን ማለት ይሄ ደሩራ ዲንያ ነው እያንዳንዱ ሰው ከዲን አንጻር የግዴታ ሊብቃቃው የማይችል ነገር ነው ወላ ዩኻሊፉ ዛሊከ ኢላ መን ላ ሐዘ ለሁ ፊ ልእስላም ሁጃ ሱና የነቢዩ ስለ ላ ሰለም ሱና ማስረጃ አይደለም ሁጃ ሊሆን አይችልም የነቢዩ ስለ ላ ሰለም ሀዲስ ሱና ማስረጃ ሊሆን የሚችለው የተለያየ ነገሮችን በማምጣት የነቢዩን ሱና ስለ ላሁ ለ ወሰለም ማስረጃነትና ሁጃነትና ሙልዚምነቱን ኢንካር የሚያደርጉ ሰዎች ደግሞ ደረጃውን ዝቅ የሚያደርጉ ሰዎች በእስልምና እጣ የሌላቸውና ወይ ደግሞ እውቀት የሌላቸው ጃሂሎች ካልሆኑ በስተቀር ይህንን ጣን የሚያደርግ ሰው የለም አላህ ስብሓን ወተላ ይህን በተመለከተ ምን ይላል ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ አላህ ስብሓን መልእክተኛው ያመጣላችሁን ነገር ይላል አላህ ስብሓን ወተላ ፈኹዙሁ ተቀበሉ የሰጣችሁን ነገር ተቀበሉ ከነቢዩ የተገኘን ነገር በሙሉ መቀበል ግዴታ ይላል ነቢይ ስለ ላ ሰለም በሀያታቸው በነበሩበት ጊዜ ሰሃቦችን ሲያዙ ነበር ሲከለክሉ ነበር እንደዚሁም ደግሞ ሲሰሩ ነበር ሲተገብሩ ነበር ከነቢዩ ስለ ላሁ ወሰለም የተገኘ ትእዛዝም ይሁን ክልከላ እንደዚሁም ደግሞ ነቢ ሰለላሁ ዐለይሂ ወሰለም የሰሩትንም ነገር እንዲሁም ደግሞ በአጠገባቸው ተሰርተው ነቢ ሰለላሁ ዐለይሂ ወሰለም ያጸደቁትን ነገር በሙሉ መቀበል ግድ ይለናል። ምክንያቱም አላህ ሱብሓነሁ ወተዓላ ወማ አታኩም ረሱሉ ፈኹዙ ነቢስ መልእክተኛ ይዞ ያመጣላችሁን ነገር ተቀበሉት ብሎናል። ያንን መቀበል ግድ ይለናል። ወማ ነሃኩም አንሁ ፈንተው የከለከላችሁንም ተከልከሉ ይለናል። ወተቁላሃ ኢነላሃ ሸዲዱል ኢቃብ አላህን ፈሩት አላህ ሸዲዱ ሊቃብ ቅጣቱ በጣም ብርቱ ኃይለኛ ሸና ኃይለኛ የሆነ ቅጣት ባለቤት ነው ይለናል ይህ አላህ ስብሓን ወተላ ወማ አታኩም ረሱሉ ፈኹዙ ወማ ነሃኩም አንሁ ፈንተሁ ካለ በኋላ መጨረሻውን ኢናላሃ ሸዲዱ ሊቃብ ወተቁ ላሃ ኢናላሃ ሸዲዱ ሊቃብ ብሎ ማለቱ የመልእክተኛ መጣላችሁን ማትቀበሉ ከሆነ እንደዚሁም የከለከላቸውን ማትከለከሉ ከሆነ ቅጣት አላላችሁ ይህንን ትእዛዝ በመተግበር አላህን ፍሩ ነው አላህን ፈርታችሁ ይህንን ተግብሩ ይህም ማተገብሩ ከሆነ ግን መልእክተኛ ያመጣላችሁን ማትይዙ ማሰሩበት ከሆነ የከለከላችሁን የማትከለከሉ ከሆነ አላህ ስብሓን ታላ አሳማሚ የሆነ ቅጣት ባለቤት የሆነ ጌታ ስለሆነ ይቀጣችኋል ነው በሌላ አያ አላህ ስብሓን ታላ ምን ይላል فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما فلا وربك بقيته هنا بني فلا وربك لا يؤمنون حتى يحكموك فيما شجر بينهم الله سبحانه وتعالى بما مال لا يؤمنون حتى يحكموك فيما شجر بينهم بما شو بتفتر على مقبابات ودا أنت متو سكال تفاردو درس سكال سكال تفاردو درس مدى أنت ما متو سكال تفاردو درس آيام نومي لالله سبحانه وتعالى يهبت شام بك أدلم ወደ ነቢዩ ሰለላሁ ዐለይሂ ወሰለም መፋረድ ብቻውንም በቂ አይደለም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ መፋረድ ከዛም በኋላ ሱመ ላ የጅዱ ፊ አንፉሲህም ሐረጀ ሚማ ቀضይት ከዛ በኋላ እንደገና አንተ በፈረድክላቸው ፍርድ ደግሞ ቅሬታ ውስጣቸው ቅሬታ ሊሰማው አይገባም ያንን ወደው መቀበል ይኖርባቸዋል ወዩሰሊሙ ተስሊማ እንዲሁም ደግሞ ለፈረድክላቸው ፍርድ መታዘዝ አለባቸው ይላል አላህ Subhanahu Wa Ta'ala ይህ ሶስት መስፈርት ካልተሟላ ግን አላመኑም በማለት አላህ Subhanahu Wa Ta'ala ሙእሚኖች ሆነው አይገኙም ትክክለኛ አማን ሆኖ የሚገኙት ወደ አንተ ዘንድ መጥተው ሲፋበዱ እንዲሁም ደግሞ በፈረድክላቸውን ፍርድ በውዴታ ወደው ሲቀበሉትና ወዩሰሊሙ ተስሊማ አንተ ለፈረድክላቸው ፍርድ ሲታዘዙ መርሃባ ሆነው ፈቃደኛ ሆነው ለዛ ላዘዝክላቸው ትእዛዝ ለፈረድክላቸው ፍርድ ሲታዘዙ ነው ይላል አላህ ሱብሓነሁ በዚህ ሶስት መስፈርት አንድ ሰው ትክክለኛ ሙእሚን አማኝ መሆን ይችላል አለበለዚያ ግን ወደ ነቢዩ ዘንድ መጥቶ የማይፋረድ ከሆነ የነቢዩን ፍርድ የሚጠላ ከሆነ የማይወድ ከሆነ ወይ ደግሞ ለነቢዩ ስለ ላሁ ለ ሰለም ፍርድ ታዛዥ ካልሆነ ያንን ፈቃደኛ ሆኖ የማይቀበልና የማይታዘዝ ከሆነ አብ ትክክለኛ የሆነ ሙሉ የሆነ ኢማን የለውም ማለት ነው ወቃለ ተዓላ በሌላ አያ ደግሞ ምን ይላል ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉህ أمرا أن يكون لهم الخيرة من أمرهم ومن يعص الله ورسوله ፈቀድ ለ ضላለን ሙቢና አንድ ሙእሚን የሆነ ሰው ይላል አላ ስብን ተዓላ ለአንድ ሙእሚን ለሆነ ወንድም ሆነ ሴት አላህ ስብሓን ወተዓላ በአንድ ጉዳይ ላይ የሆነ ፍርድን በፈረደ ጊዜ አላህና መልእክተኛ የሆነ ፍርድ በሚፈርዱበት ሰዓት አን የኩነ ለሁም ልክያረቱ ሚን አምሪህም በዛ ጉዳያቸው ላይ ምርጫ ሊኖራቸው አይገባም አንድ ሙስሊም የሆነ ሙእሚን የሆነ አምኛለሁ በአላህ ጌትነት በነቢዩ መልእክተኝነት አምኛለሁ የሚል ሰው አላህ በአንድ ጉዳይ ላይ አላህና መልእክተኛው ፍርድ በሚሰጡበት ሰዓት የአላህና የመልእክተኛውን ፍርድ ትቶ ሌላ አማራጭ መፈለግ አይገባውም ይላል አላ ስብን ታላ ይህ የሙእሚን ባህሪ አይደለም አላህ ጌታዬ ነው ካልክ በኋላ የፈጠረን ጌታ አላህ ነው ካልክ በኋላ የአላህን ፍርድ ትተ ሌላ ፍርድ የምትፈልግ ከሆነ ነቢ ስለ ላ ሰለም የአላህ መልእክተኛ ናቸው ካልክ በኋላ ይህንን እያልክ የነቢዩን ፍርድና መልእክት ውሳኔ አልቀበልም ብለህ ሌላ አማራጭ መፈለግ የሙናፊቅነት ምልክት እንጂ የሙእሚን ምልክት አይደለም ለዚህ ነው አላህ ስብሓን ወተዓላ ما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ወመን ያዕሲ ላህ ወረሱለህ አላህና መልእክተኛውን የሚወነጅል የአላህን ፍርድና የነቢዩን ፍርድ ትቶ ሌላ የሚፍርድ የሚፈልግ ወደ ሌላ የሚዘነበል የሌላውን የሚያስበልጥ ፈቀደ ضل ضلالا ሙቢና ግልጽ የሆነ ጥመትን ጠሟል ይላል አላህ Subhanahu Wa Ta'ala ከዚህ እንደምንረዳ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ፍርድ መፋረድ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መፋረድ በእያንዳንዱ ሙእሚን ወንድም ሆነ ሴት ላይ ግዴታ ነው ከነቢዩ ፍርድ ውጭ ሌላ ፍርድ መፈለግ የነቢዩን ፍርድ ትጥሶ ትቶ ንቆ ሌላ ፍርድ መፈለግ ይሄ ጥም ግልጽ የሆነ ጥመት ነው አላ ስብሓን ተዓላ በቁርአን ላይ እንደጠቀሰ ሁሉ ወቃለ ተዓላ ያ አዩሃ ለዚነ አመኑ ያ አዩሃ ለዚነ አመኑ አሚኑ ቢላሂ ወረሱሊ እናንተ ያመናችሁ ሰዎች ሆይ ይላል አላህ ስብሓን ተዓላ እናንተ ያመናችሁ ሰዎች ሆይ ካለ በኋላ አሚኑ ቢላሂ ወረሱሊህ በአላህና በመልእክተኛው እመኑ ወልኪታብ ለዚ ነዘለ አላ ረሱሊህ እንደዚሁም ደግሞ አላህ ስብሓነሁ ወተዓላ በመልእክተኛው ላይ ባወረደው ኪታብን በቁርአንም እንደዚሁ እመኑ ይላል والكتاب الذي نزل والكتاب الذي أنزل من قبل እንደዚሁም ደግሞ ከዚህ በፊት ባወረዳቸውም ኪታቦች እንደዚሁ እመኑ ይላል አላህ ስብሓን ተዓላ ወመን የክፍር ቢላህ وملائكته وكتبه ورسله واليوم الآخر فقد ضل ضلالا مبعيدا በአላህና በመላይካዎች በኪታቦች እንደዚሁም ደግሞ በመልእክተኞች በመጨረሻይቱም ቀን የሚክድ ሰው ይህንን የሚክድ የሚያስተባብል ሰው ፈቀድ ضل ضلالا بعيدا በጣም ሩቅ የሆነ ጥመትን ጠሟል አለ አላህ Subhanahu Ta'ala ሩቅ የሆነ ጥመትን ጠሟል እንዲህ አይነቱ ሰው ስለዚህ ከእንዲህ አይነቱ ጥመት መጠበቅና መቆጠብ ግድ ይላል በእያንዳንዱ ሙስሊም በሌላ አያ አላህ ስብሓንሁ ወተዓላ ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت አትመለከትምን ይላል አላህ ስብሓን ወተዓላ ማንን እነዚያን በአንተ ላይና ከአንተ በፊትም በወረደው ቁርአን ካንተ በአንተ ላይ በወረደው ቁርአንና እንደዚሁም ካንተ በፊት በወረደው መመሪያ በሙሉ አምነናል የሚሉ ሰዎችን አትመለከትምን ይላል አላህ ስብሓን ወተዓላ ዩሪዱነ አን የተሓከሙ ኢለ ጣዖት ወደ ጣዖታት ሊፋረዱ ይፈልጋሉ ጣዖታት ብሎ ማለት ከአላህ ውጭ የሚመለክ ማንኛውም ነገር በሙሉ ጣዖት ተብሎ ይጠራል ዩሪዱና የተሓከሙ ኢለ ወደ ጣዖታት ወደ ጣዖቶች መፋረድ ይፈልጋሉ ነገር ግን እነሱ የታዘዙት በእነዚህ ጣዖቶችን በተመለከቱ ምን ነበረ ወቀድ ኡሚሩ አን የክፍሩ ቢህ እንዲክዱና እንዲያስተባብሉ ነበር የታዘዙት አላህ ስብሓን ታላ ሱረት ልበቀራ ላይ እንደጠቀሰው ፈመን የክፉር ብጣቁቲ ወዩዕሚን ቢላህ ፈቀድ እስተምሰከ ቢልኡርወት ልውስቃ ነበር ያለው አላህ ከእያንዳንዱ ሙእሚን የፈለገው በጣዖታት እንዲክድና እንዲያስተባበል መጀመሪያ እሱ መክፈር መጥላት አለበት ያንን ከፍሮ ካልጠላ ካላስተባበለ ላኢላሃ ኢላላሁ ትክክል ሊሆን አይገኝም ትክክል ሆኖ ሊገኝ አይችልም ምክንያቱም ሩክን ነው ኩፍር ቢጣቁት ምን አርካን ላኢላሃ ኢላላህ ነው በዚህ ታዘው ሳለ እንዲከፍሩበት ታዘው ሳለ ወደ ጣዖታት መፋረድን ይፈልጋሉ ወዩሪዱ ሸይጣኑ አን ዩዲለሁም ضላለን በኢዳ ሸይጣን እንዲህ አይነት ሰዎችን በጣም ሩቅ የሆነ ጥመት እንዲጠሙ ይፈልጋል ሊያጠማቸው ይፈልጋል ወኢዛ ቂለ ለሁም ተዓለው ኢላ ማ አንዘለ አላሁ ወኢላ ረሱል ልክ ወደ አላህና አላህ ወደ ወረደው ወደ ቁርአንና ወደ ነቢዩ ወደ መልእክተኛው ኑ ወደ አላህና ወደ መልእክተኛው ኑ እዛ ላይ እንስማማ በዛ እንፋረድ ሲባሉ ረአይተ ልሙናፊቂነ የሱዱን አንከ ሱዱዳ ሙናፊቆች ሰውን ካንተ ላይ ሲመልሱ ሰውን ሲያግቱ ትመለከታለህ አለ አላ ስብን ታላ ሰው እንዳይከተልህ የአላህና የመልእክተኛውን ፈለግ ሰዎች እንዳይከተሉ እንቅፋት ሲሆኑና ሲያግዱ ትመለከታለህ አላ ከአላህና ካላህ መልእክት ካላህ መንገድና ከነቢዩ ሰለላሁ ዐለይሂ ሰለም ሱና ሰውን የሚመልሱ ሰዎች ሰውን እንቅፋት ሆኖ የሚመልሱ ሰዎች የሙናፊቅ ባሪ የተላበሱ ናቸው ማለት ነው በዚህ አያ መሰረት ከዚህ አያ እንደምንረዳው ወደ ነቢዩ ሱና ሰለላሁ ዐለይሂ ወሰለም ሰውን በምጠራበት ሰዓት ሰዎችን ከነቢዩ ሱና የነቢዩን ፈለግ ከመከተል እንቅፋት ሆነው የሚመልሱ ሰዎች አህለ ሱናዎች የነቢዩ ስለ ላሁ ሰለም ሱና ተከታዮች ሳይሆኑ የነቢዩ ስለ ላሁ ሰለም ሱናን እንቅፋት የሆኑ ሰዎች የሙናፊቆች ባህሪ ናቸው ማለት ነው وقال تعالى إنما كان قول المؤمنين إذا دعوا إلى الله ورسوله የሙእሚኖች ንግግር አንድ ሙእሚን የሆነ ሰው ወደ አላህና ወደ መልእክተኛው በሚጠራበት ሰዓት የሚሆነው ንግግሩ ሊያሕኩመ በይነሁም አላህና መልእክተኛው በእነሱ መካከል በሚከሰት አለመግባባት በመካከላቸው ላይ ላለው ልዩነት ፍርድ ይሰጡ ይሰጡ ዘንድ ወደ አላህና ወደ መልእክተኛው ሲጠሩ የሙእሚኖች ንግግር የሚሆነው አን የቁሉ ሰሚዕና ወአጣዕና ሰምተናል ታዘናል ማለት ነው የሚገባው አንድ ሙእሚን የሆነ ሰው ወደ አላህና ወደ መልእክተኛው ሁክም ና ሲባል ወደ አላህ ቁርአንና ወደ ነቢ ስለ ላ ሰለም ሱና ና ሲባል ሲጠፋ ማለት ያለበት ሰሚዕና ዋአጣና ይህ የሙእሚኖች ንግግር ነው የሙእሚኖች ባህሪ ነው ወኡላይከ ሁም ልሙፍሊሁን ታዲያ ወደ አላህ ቁርአንና ወደ ነቢዩ ስለ ላ ሰለም ሱና ወደ ሀዲስ ወደ ነቢዩ ሱና ሲጠሩ ሰሚዕና ዋጣና የሚሉ ሰዎች ፈኡላይከ ሁም ልሙፍሊሁን ፈላህ የሚወጡ እነዚህ ናቸው ወመን ዩጢዕ ላህ ወረሱለህ አላህና መልእክተኛውን የሚታዘዝ ወየተቂህ ፈኡላይከ ሁም ልፋኢዙን አላህና መልእክተኛውን የሚታዘዝና አላህን የሚፈራ ሰው ፈኡላይከ ሁም ልፋኢዙን የውም ልቅያማ ፋይዞች የፈለጉትን ነገር የሚያገኙ ጀነትን የሚገቡ ከጃሃንም የሚርቁ ከሚጠሉት ነገር ርቀው ጥሩ የሚፈልጉትን ጥሩ ነገር የሚያገኙ ሽል የሽልማት ባለቤቶች ብሎ ማለት እነዚህ ናቸው አላህና መልእክተኛውን የሚታዘዙ ሰዎች ናቸው ነቢዩን መታዘዝ ብሎ ማለት የነቢዩ ስለ ላ ሰለም ፈለግ መከተል ነው ያ አዩሀ ለዚነ አመኑ አጢኡ ላህ ወአጢኡ ረሱል ወኡሊ ልአምሪ ሚንኩም እናንተ ያመናችሁ ሰዎች ሆይ ይላል አላህ አላህና መልእክተኛውን ታዘዙ ወኡሊ ልአምሪ ሚንኩም እንደዚሁም ደግሞ ከእናንተ ውስጥ የተሾሙ የሙስሊም መሪዎቻችሁንም እንደዚሁ ወይም ዑለሞቻችሁንም ታዘዙ وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول بما كلاتشو دم عندان شعلا على مقباباتي مفتر كهنا بما كلاتشو عندان على مقباباتي تفتر هنا نزاع تفتر هنا فردوه إلى الله والرسول ودا, مل... ودا الله النا ودا ملك تن يوم اللسوت ودا من ودا الله النا ودا ملك تن يوم اللسوت ودا الله ما ملس مالت ودا قرآن ما ملس ወደ መልእክተኛው መመለስ ደግሞ በህይወታቸው በነበሩበት ሰዓት ወደ ነቢዩ ዘንድ ሄደ ፈትዋ መጠየቅ ነው ነቢዩ ስለ ላ ሰለም ስለዛ ነገር ስለ በማከል ስለተፈጠረው አለመግባባት ነብዩ ማስፈረድ ነው። ነብዩ በሌሉበት ሰዓት ደግሞ ወደ ሱናቸው መመለስ ነው። የነብዩ ሰለላሁ ዐለይሂ ሱና በማከላችን አለ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና መመለስ ነው። ኢንኩንቱም ተኡሚኑነ ቢላሂ ወልየውሚል አኺር ታዲያ ይህን የምታደርጉት መቼ ነው? ኢንኩንቱም ተኡሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን በየውመል ቂያማ የምታምኑ የሆናቸው እንደሆነ ትክክለኛ በአላህ የምታምን ከሆነ የአላህን ጌትነት የምታምን ከሆነ ፈርዱሁ ኢላላህ ወረሱል ወደ አላህና ወደ መልእክተኛው መልሰው በአላህ አምናለሁ ምትል ከሆነ አላህ የውመል ቂያማ ለፍርድ አቅርቦ ብቻዬን ይጠይቀኛል ብለ ምትፈራ ከሆነ ቅጣት አለ ጀሃነም አለ ጀነት አለ ብለ ምትል ከሆነ ወደ አላህና ወደ መልእክተኛው መልሷል አላህ ዛሊክ ይህ በማዕከላቸው የሚፈጠረውን አለመግባባት ወደ አላህና ወደ መልእክተኛው መመለስ ወደ አላህና ወደ መልእክተኛው መመለሱ ወደ ቁርአንና ወደ ሐዲስ መመለስ ኸይሩ ወአሕሰኑ ታዊላ ለእናንተ በላጭ ነው መጨረሻውም ያማረ ይሆናል ምክንያቱም ወደ አላህና ወደ ወደ ነቢይ ስትመለስ ወደ ሐቅ ነው የምትመለሰው እምቢ ብለህ የምተው ከሆነ ግን ወደ ጥመት ነው የምትሄደው ከጥመት መጠበቂያ መዳኛ ይሆናልና قال ميمون بن, مه بن مهران رحمه الله الرد إلى الله هو الرجوع إلى كتابه ወደ አላህ መመለስ ብሎ ማለት ወደ ቁርአን ወደ አላህ ቁርአን ወደ ኪታቡ ወደ አላህ ቁርአን መመለስ ነው ወረዱ ኢለ ረሱል ሁወ ሩጁዕ ኢለይህ ፊ ሐያትህ ወኢላ ሱነትህ ባዕደ መማትህ ወደ ነቢዩ ስለ ላ ሰለም መመለስ ብሎ ማለት በማዕከላችሁ አለመግባባት ሲፈጠር ወደ መልእክተኛው ተመለሱ ማለት ነቢ ስለ ላ ሰለም በነበሩበት ሰዓት ወደ ነቢዩ መመለስ ነው ልክ ሰሃቦች ሲያደርጉት እንደነበረው በማካከላቸው አለመግባባት ሲፈጠር ቀጥታ ተያይዘው ወደ ነው የሚሄዱት ወደ ነቢዩ ስለ ላ ሰለም ነቢዩ ከሞቱ በኋላ ደግሞ የምንመለሰው ወደ ማን ነው ወደ ነቢዩ ሱና ስለ ላሁ ወሰለም ሱናቸው አለ ልክ እሳቸው በማከላቸው ያሉ ያህል ነው የነቢዩ ስለ ላ ሰለም ሱና ተመዝግቦ ተጠርዞ አለልን እያንዳንዱ ሰው ወደ ነቢዩ ስለ ላ ሰለም ሱና መመለስ ግዴታ ይለዋል ማለት ነው ይህ ትክክለኛ ሙእሚን ከሆነ የሙእሚንነት ባህሪ ነው وقال تعالى ቁል ኢን ኩንቱም ቱሂቡን አላህ ፈተቢዑኒ ዩህቢብኩም ላህ ቁል ያ ሙሐመድ ሙሐመድ ሆይ በላቸው ይላል አላህ ስብሓን ወተዓላ ኢን ኩንቱም ቱሂቡን አላህ በእርግጥ እንደምትሉት አላህን የምትወዱ ከሆናችሁ ምን አለ ፈተቢኡኒ ዩህቢብኩም ላህ ተከተሉኝ እኔን ከተከተላችሁ አላህ ይወዳችኋል በላቸዋል አላ ቁል ያ ሙሐመድ ኢንኩንቱም ትሂቡን አላህ እውነት እንደምትሉት ናሕኑ አብናኡ ላህ ወአሂባኡሁ እንደምትሉት እውነትም የአላህ ወዳጆችና የአላህ ልጆች ከሆናችሁ ፈተቢኡኒ ዩህቢብኩም ላህ ተከተሉኝ በላቸው ዩህቢብኩም ላህ እኔን የተከተላችሁ እንደሆነ አላህ ይወዳችኋል በላቸው ከዚህ አያ እንደምንረዳው ሙጀረደ ዲአያ ሙጀረደ ዲአ አላህን ወዳለው አላህ ይወደኛል ማለት ነቢዩን ካልተከተልክ ባጢል መሆኑ ነው ትክክለኛ አላህን ለመውደድ ምልክቱ ነቢዩን ሰለ ላሁ ወሰለም መከተል ነው ትክክለኛ የአላህ ወዳጅ የነቢዩ ሰለ ላሁ ሰለም ፈለግ ተከታይ ነው ነቢዩን የሚከተል ከሆነ ሰውየው አላህን ለመውደዱ ምልክት ነው ማለት ነው ሰውየው አላህን ወዶ ደግሞ ነቢዩን በሚከተልበት ጊዜ የሚያገኘው ጥቅም ሰመራ አለ ፍሬ አለ ይህ የነቢዩን መከተል ደግሞ ምንን ያስገኝለታል ዩህቢብኩም ላሁ ወየግፊር ለኩም ዙኑበኩም አላህ ይወዳችኋል ወንጀላችሁንም ይምርላችኋል አለ አላ ስብን ታላ ትክክለኛ የአላህ ውዴታ መገለጫው የነቢዩን ስለ ላ ሰለም ሱና መከተል ነው አንድ ሰው የአላህ ወዳጅ ለመሆኑ ምልክቱ የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ መከተሉ ነው የነቢዩን ፈለግ ሲከተል ደግሞ አላህ ስብሓንሁ ወተዓላ ይወደዋል እሱ አላህን መውደድ ብቻ ሳይሆን አላህም እሱን ይወደዋል ወንጀሉንም ይምርለታል ስለዚህ የነቢዩን ፈለግ መከተል የነቢዩን ሱና መከተል የአላህ ውዴታ መገለጫ ነው አላህ ስብሓን ወተዓላ እንደሚወደን መገለጫችን ነው ማለት ነው አላህ እንደሚወደን የምናውቀው እኛ አላህን መውደዳችንን የምናረጋግጠው አላህን ለመውደዳችን ማስረጃችን የነቢዩን ስለ ላሁ ሰለም ሱና መከተላችን ነው وقال تعالى إن الذين يبايعونك إنما يبايعون الله الله سبحانه وتعالى بزي آية إن الذين يبايعونك እነዚያ ከአንተ ቃል ኪዳን የሚገቡ ከአንተ ለአንተ መጥተው ከአንተ ጋር ቃል ኪዳን የሚግባቡ ሰዎች ኢነማ ዩባይኡን አላህ ቃል ኪዳን የሚገቡት ማንን ነው አለ አላህ አላህን ነው ቃል ኪዳን የሚግባቡ ከአላህ ጋር ነው ቃል ኪዳን የሚገቡት አለ ነቢዩ ሙባያ ማድረግ ለነቢዩ ስለ ላሁ ሰለም ጋር ቃል ኪዳን መግባባትን አላ ስብሓን ወተዓላ ከአላህ ጋር ቃል ኪዳን መግባባት ነው በማለት ነው የጠቀሰው ኢነማ ዩባይኡን አላህ ሙባያ የሚያደርጉት ማንን ነው አላህን ነው አለ አላህ ስብሓን ወተዓላ ወቃለ ተዓላ መን ዩጢዕ ረሱለ ፈቀድ አጣ አላህ መልእክተኛውን የሚታዘዝ በእርግጥ ማንን የታዘዘው ፈቀድ አጣ አላህ በእርግጥ አላህ እንዴት አዘዘው ይላል አላህ ስብሐነሁ ወተዓላ መን ዩጢዕ ረሱለ ፈቀድ አጣ አላህ በእርግጥ አላህን ነው አላህን ታዟል ስለዚህ አላህን መታዘዝ ነቢዩን መታዘዝ ነው ነቢዩን መታዘዝ አላህን መታዘዝ ነው አላህን የምትታዘዘው ነቢዩ ባመጡን ለመልእክት አማካኝነት ነው ወኢላ ኬት ነበር የአላህን ትእዛዝ ነቢዩን መታዘዝህ አላህ እንድትታዘዘው ስላዘዘህ ነው አላህ ነቢዩን እንድንታዘዝ ስላዘዘን ነቢዩን እንታዘዛለን ነቢዩን መታዘዛችን አላህን መታዘዝ ነው ማለት ስለዚህ የነቢዩን መታዘዝም አላህን መታዘዝ ነው አላህን መታዘዝም ነቢዩን መታዘዝ ነው ወአያቱ ከሲሩ ቱበይኑ ለና ሁጅየተ ሱና ወመካነተ ሱና እነዚህና እነዚህን የመሳሰሉ አያዎች በሙሉ የነቢዩን ሱና ሰለላሁ ዐለይሂ ወሰለም ሁጃ ማስረጃ መሆኑን እንደዚሁም ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ደረጃው በጣም ከፍተኛ ቦታ በአላህ ዘንድ ግምት የሚሰጠው ከቁርአን የማይተናነስ ልክ እንደ ቁርአን ሁሉ ማስረጃ ሁጃ የሚሆን መሆኑን ተሽሪዕ የሚደረግበት መሆኑን ያሳየናል ወአነ ረሱለ ላ የንጢቁ አን ልሀዋ ምክንያቱም ነቢ ስለ ላ ሰለም ከስሜታቸው አይናገሩ ልክ አላህ ስብሓን ወተላ ወነጅሚ ኢዛ ሀዋ ማ ضለ ሳሂቡኩም ወማ غዋ ወማ የንጢቁ አን ልሀዋ ከስሜቱ አይናገርም አለ አላህ ነቢዩ ስለ ላ ስለም ይሄ ለነቢዩ ስለ ላ ስለም ተዝኪያ ነው ነቢዩን ከማንኛውም ከስሜት ተነስተው እንደማይናገሩ የሚናገሩት ንግግር በሙሉ ከአላህ ዋህይ መሆኑን አላህ ስብሓን ወተላ እዚህ ጋር እየጠቀሰልን ነው ከዚህ በኋላ የነቢዩን ስለ ላ ሰለም ሱና አልቀበልም የሚል ሰው የነቢዩን ሱና ጣዕን የሚያደርግ ሰው ካለ እስልምናን ጣዕን ማድረግ ነው የአላህን ስብሓን ወተላ ሊሳላ የአላህን ቃል ቁርአንን ጣዕን ማድረግ ነው ሱናን ኢንካር ያደረገ ሱናን አልቀበልም ያለ ሱናነቱ ከሰበተለት ከተረጋገጠለት በኋላ ሱናን አልቀበልም ያለ ቁርአንንም አልተቀበለም በቁርአንም አላመነም وقال تعالى فلا أقسم بما تبصرون وما لا تبصرون إنه لقول رسول كريم وما هو بقول شاعر قليلا ما تؤمنون ولا بقول كاهن قليلا ما تذكرون تنزيل من رب العالمين ይህ አላህ ስብሓን ወተላ ነቢዩን ስለ ላሁ ሰለም ተዝኪያ ያደረገበትና የነቢዩን መልእክት ትክክለኛ ከአላህ ዘንድ የመጣ መልእክት መሆኑን አላህ ስብሓን ወተላ የጠቀሰባቸው እነዚህ በሙሉ አያዎች ናቸው በጣም ብዙ ስለሆነ ፈጠን ፈጠን እያልኩ ለመሄድ እሞክራለሁ ሁጃን ሱናን ሁጃ እንደሆነ ካየን ሱና ሁጃ እንደሆነ አየን እንደዚሁም ደግሞ ይህን ሱና በእስልምና ያለው ያለውን ቦታ የሚጠቃቅሱ ብዙ ንሱሶችን አየን ከዚህ በኋላ አነ ረሱለ ስለ ላ ሰለም ቀድ ተረከ ሀዚህ ልኡማ አለል በይዳ ነቅያ ይህ ሱና በዚህ ሱና መስራት ግዴታ መሆኑን ደግሞ እንመለከታለን በእያንዳንዱ ሱና መስራት ግዴታ መሆኑን በእያንዳንዱ ሙስሊም ላይ ነቢ ስለ ላ ፈለግ መከተል ግዴታ መሆኑን እንመለከታለን ምክንያቱም ነቢዩ ስለ ላሁ ሰለም ይህንን እመት ግልጽ በሆነ መንገድ ላይ ነው ትተውት ሄዱት ነቢ ስለ ላ ሰለም ግልጽ በሆነ ውመት ላይ ነው ትተውን ሄዱት ለይሉሃ ከነሃሪሃ ላ የዚቁ አንሃ ኢላ ሀሊክ ሌሊቱ ልክ እንደ ቀኑ በጣም ግልጽ የሆነ ሐቅና ባጢሉ ዋዲ የሆነ መጥመም የፈለገ አውቆ ለመጥመም ካልሆነ በስተቀር የነቢዩ ስለ ላ ሰለም ሱና እያንዳንዱን ነገር ተልቢስ ሳይሆን ሁሉንም ነገር ግልጽ አድርገው አብራርተው አስረድተው አስተምረው ለእያንዳንዱ መረዳት ያለ ማስረዳት ያለባቸውን ነገር ማብራራት ያለባቸውን ነገር አብራርተው አስረድተው ነው ሄዱት والإنسان يتقلب في هذه الحياة الدنيا بين طريقين بين طريقين የሰው ልጅ ታዲያ በዱንያ ህይወቱ በሁለት መንገዶች መካከል ነው ሁለት መንገዶች መሀል ነው የሚዋዥቀው ወይ ዱንያ ፈላጊ ይሆናል ሀደፉ በሙሉ ዱንያ ይሆንና የሚፈልገው ዱንያ የሚያስገኙለት ጥቅሞች ብቻ የዱንያ ጥቅማ ጥቅሞችን ብቻ እየፈለገ በዛ ዙሪያ ነው የሚሽከረከረው እያንዳንዱ የሚፈልጋቸው ነገሮች በሙሉ የዱንያ ጥቅሞች ይሆናሉ ያንን የዱንያ ጥቅም ፍለጋ ዱንያ ጥቅም አገኝበታለሁ ባለው ካለው ወዳለው አቅጣጫ በሙሉ እየዞረ የዱንያን ጥቅም ሲያሳድድ ይኖራል ወይ ደግሞ አኸራን ፈላጊ ይሆናል አኸራን የሚፈልግ ደግሞ ከሆነ ሁሌ ታርጌቱ የሚሆነው ምንድን ነው የአኼራ ጥቅም የአላህን ውዴታ የሚያስገኝለትን ነገር አላህ ምን ብሰራ ነው የሚወድልኝ ምን ብሰራ ከአላህ የአላህ ቁጣ ያገኘኛል እያለ እየፈራ የአላህን ቁጣ የሚያስገኙ ነገሮችን እየፈራ የአላህን ውዴታ የሚያስገኙ ነገሮችን ደግሞ እያሰበና ያንን ለመስራት እንትን ለማለት እያሰበ ይንቀሳቀሳል ሁሌም ሀደፉ ላይ የሚኖረው ተንተኑ አእምሮው ላይ የሚኖረው ምንድን ነው ጌታዬን የወነጀልኩት እንደሆነ ይቆጣብኛል ጥሩ ስራ ደግሞ የሰራ እንደሆነ ምን እንዳገኛለሁ ስለወ ወደ አላህ ውዴታ ለመቃረብ ጥረት እያደረገ ይንቀሳቀሳል የሰው ልጅ በዱንያ ላይ በሚንቀሳቀስበት ጊዜ በእነዚህ ከሁለት አንዱ ምህዋር ነው የሚንቀሳቀሰው ዱንያን ጥፍል ጥቅም ይፈልግ ከሆነ የዱንያን ጥቅም እያሳደደ ይኖራል አኼራት ዝም አይለው ሁሌ የሚያስበው ጥቅም አገኝበታለሁ ወይ ሆነ ነገር ስነገው ምን ጠቀምበታለሁ ዱንያ ጥቅም ነው አኼራ ጥቅም እሱ ሚዛን የለውም እሱ ዘንድ ሌላኛው ደግሞ የዱንያ ጥቅም አይደለም የሚታየው ዱንያ ላይ አላህ Wa Ta'ala የዱንያ ጥቅም የፈለገ ሰው አላህ ከፈለገ ለፈለገው ሰው እንደሚያቻኩልለትና እንደሚሰጠው ያውቃል من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها ይህንን ስለሚያውቅ ዱንያ ጥቅማ ጥቅምን የሚፈልግ ሰው አላህ ስብሓን ወተላ በዱንያ ላይ የፈልገውን ነገር ለፈለገው ሰው አቻኩሎ እንደሚሰጠው ያውቃል ነገር ግን ይህንን ስለሚያውቅ እሱ የዱንያ ጥቅም አይደለም የሚፈልገው በእያንዳንዱ በሚሰራው ነገር አላህ ዘንድ አላህ ይወደዋል ወይ ወደ አላህ ያቃርበኛል ወይ ወደ አላህ ያወጣኛል ወይ የሚል ጥያቄ ነው የሚኖረው አንድን ስራ ከመስራቱ በፊት ወደ አላህ የሚያቃርብ ነው ወይንስ የሚያርቅ ነው የሚለው ነው የሚያስበው በዚህ መልኩ የሰው ልጅ በዱንያ ህይወቱ ወደ አኺራ ይንቀሳቀሳል በዚህ መልኩ ዱንያ ላይ የኖረ ሀያቱን በዚህ መልኩ ይጨርሳል ታዲያ በዚህ መልኩ በሚንቀሳቀስበት ጊዜ ሙእሚን የሆኑ ሰዎች ቅድም እንደጠቀስ ነው የአኼራ ሀደፋቸው በሙሉ የሚሆነው አላህ ዘንድ ወደ አላህ ያቀርበኛል ወይስ ያርቀኛል የሚለው ጥያቄ ነው ሙሂም ለነሱ ከአላህ ያርቀኛል ወይም ያሉትን ነገር እየተው ወደ አላህ ያቀርበኛል ያሉትን አላህ ይወደዋል ያለውን ነገር ያሉትን ነገር እየሰሩ ይሄዳሉ ይህ የአላህ ውዴታ አላህ የሚወደው ወደ አላህ የሚያቀርብ ነገር ደግሞ የነቢዩ صلى الله عليه وسلم ፈለግ የነቢዩ ሱና ነው إن هذه الدعوة للعودة إلى إلى منابع الإز والقوة ታዲያ ይህ በዱንያ ላይም የበላይነትን ማግኘት እንደዚሁም ደግሞ ነስር ለማግኘት ተምኪን በአላህ ስብሓን ታላ በዱንያ ላይ ተምኪን የሚሰጣቸው ሰዎችን ተምኪን የሚሰጥበት ይህ ወደ ዲን መመለስ ነው ዲንን መያዝ ተመሱክ ቢልኪታብ ወሱና ነው ቁርአንና ሀዲስ ቁርአንና ሀዲስን ተበዛ ሙተመሲክ በመሆን ያንን ተግባራዊ ማድረግ ወደ ቁርአንና ወደ ሀዲስ ሰዎችን መጥራት ይህ ዳዋ ሰዎችን በዱንያ ላይም የበላይ እንዲሆኑ የሚያደርጋቸው ነው ሰዎች በዱንያ ላይ የዱንያ ጥቅም ይፈልጋሉ ብለናል ቀደም በዱንያ ላይ ሰዎች በዱንያ ላይ የዱንያ ጥቅም ይፈልጋሉ በተለይ ዱንያ ጥቅም ይፈልጉ ሰዎች አኺራ ሀም የሌላቸው ሰዎች በዱንያ ላይ የዱንያ ጥቅም የበላይነት ስልጣን ማግኘት ይፈልጋል ገንዘብ ማግኘት ይፈልጋል በዱንያ ላይ ጥሩ የሆነ ኑሮ መኖር ይፈልጋል ላኪን ይህንን የሚፈልገው የት ነው በተቃራኒ ይህ ጥሩ የሆነ ሀያት ደስታ በዱንያ ላይ ተምኪን በማይገኝበት ቦታ ነው የሚፈልገው በዲን ላይ ተምኪን የሚገኘው በዱንያ ላይ ተምኪን ጥሩ የሆነ ሀያት የሚገኘው መቼ ነበረ ቢሩጁ ለልኪታቢ ወሱና ነው ወደ ቁርአንና ወደ አዲስ በመመለስ ነው አለበለዚያማ ምንደ የምትሆነው ዱንያ ላይ አላህ ስብሓን ወተላ ዱንያ ሰብሳቢ ያደርጋል አንተ ለዱንያ ሰብስቤ ጥሩ የሆነ ሀያት ይኖራሉ ታላላኪን ኮቾንቾ ኮቸንቸሌ መሰብሰቢያ ያለው ነው ነበር ዝም ለዱንያ ዱንያ ስትሰበስብ ሸቀጣ ሸቀጥ አይነት ያው የዱንያ ቁሳቁስ ተሰበስባለ ያ የሰበሰብከውን ቁሳቁስ ሰርቀኛል ጠላት ያመጣብኛል፣ ኬሌ ምቀኛ ነው፣ ኬሌ እንደዚህ ነው ያል በጣም የተጨነቀና የተጠበበ ዱንያ አላህ Wa Ta'ala በገዛ ገንዘብ ሀያተን ደንካ እንድትኖር ያደርግሃል፣ እንድትጨነቅ እንድትጠበብ ያደርግሃል። ላኪን አላህን የምትፈራ ከሆነ ሙተመሲክ ቢልኪታብ ወሱና ከሆንክ አላህ ስብሓን ወተዓላ ሀያተን ጠይባ ይሰጣል። ካለህም ባለህ ገንዘብ ደስተኛ ሆነ ጥሩ ኑሮ ትኖርበታለህ ከሌለህም ውስጥህ ቀና ኖሮት ደስተኛ ሆነ ውስጣዊ ደስታ አግኝተ ካለው የበለጠ ተደስተ ትኖራለህ ይህንን ደስታ ግን የምታገኘው መቼ ነው ቢልተመሱክ ቢሱና ነው የነቢዩን ስለ ላ ሰለም ፈለግ በመከተል ነው ይህ ደግሞ ይህ ደስታና የበላይነት ነፍር የሙስሊሙ የበላይነት የዲን የበላይነት በዱንያ ላይ ተምኪን ጥሩ ሀያት ደግሞ መገኘት የሚችለው እንዲሁ በወሬ አይደለም የግድ ምን መኖር አለበት ተመሱክ ቢልኪታብ ወሱና መኖር አለበት አለበለዚያ ግን ያ የተባለው ደስታ አይገኝም ولهذا تواردت الآيات القرآنية والأحاديث النبوية التي تحث تحض على التمسك بسنة النبي المصطفى ብዙ የቁርአን አያዎች ብዙ የነቢዩም ስለ ላ ሰለም ሐዲሶች ሰዎችን ቢልኪታብ ወሱና ሙተመሲኮች እንዲሆኑ ቁርአንና ሀዲስን እንዲተገብሩበት እንዲሰሩበት የሚቀሰቅሱ ብዙ ሀዲሶች ብዙ ደሊሎች መጥተዋል ወውጁብ ተሃኩም ኢላ ሸርዕ ላ አዘ ወደ ቁርአንና ሀዲስ መፋረድና ወደዛ መመለስ እንዳለባቸው ሰዎች የሚጠቁሙ ብዙ የቁርአን አያዎች መጥተዋል አላህ ስብሓንሁ ወተዓላ ቁርአን ላይ ያዞናል አን ነሩደ ልአምረ ኢላ ላህ ወኢላ ረሱል ቅድም እንዳየ ነው ማንኛውንም ነገር በማከላችን የሚፈጠረውን አለመግባባት ወደ ቁርአንና ወደ ሀዲስ ወደ አላህና ወደ ነቢዩ እንድመልስ አዞናል فإن تنازعتم في شيء فردوه إلى الله ورسول إن كنتم تؤمنون بالله واليوم الآخر በማከላቸው አንድም አንድ አይነት የሆነ አለመግባባት የተፈጠረ እንደሆነ ወደ አላህና ወደ መልእክተኛው መልሱት ይላል አላህ ስብሐ ወተዓላ ቅድም እንዳየነው ወደ አላህ መመለስ ማለት ወደ ቁርአን መመለስ ነው ወደ ነቢዩ መመለስ ማለት ደግሞ ወደ ነቢዩ በነበሩበት ሰዓት ወደ እሳቸው መመለስ ነው ነቢዩ ከሞቱ በኋላ ደግሞ ወደ ሱናቸው መመለስ ነው ቃል العلماء معناه ردوه إلى الكتاب والسنة وكان هذا هو ما يوحي ما, ما يوحي به እንደዚሁም ደግሞ ከሀዲስ ነቢ ስለ ላ ሰለም ከዕርባድ ብን ሳሪያ በተወራ ሐዲስ ምን ይላል ዕርባድ ብን ሳሪያ قال وعظنا رسول الله صلى الله عليه وسلم موعظة بليغة وجلت منها القلوب وذرفت منها العيون نبي صلى الله عليه وسلم مكر قسطون إلال من أين مكرن وجلت منها القلوب وذرفت منها العيون ልባችን የፈራበትና አይናችን ያነባበት የሆነውን ምክር መከሩን አለ ይህ ምክር በጣም ከፍተኛ የሆነ ምክር ስለሆነ ልባችን ላይ ተጽዕኖ አሳድሮ ልባችን ፈቶ አይናችን እስኪያነባ ድረስ ነቢ ስለ ላ ሰለም መከሩን አለ ፈቁልና ያ ረሱላ ላህ ከአናሃ መውኢዘቱ መወድህን ፈአውሲና የአላህ መልእክተኛ ሆይ ይህ ምክርህ ግሳጼ የተሰናባች ሰው ምክር ይመስላልና ድገመን እስኪ እንደው ምከረን አልናቸዋል ነቢይ ስለ ላ ሰለም ቃለ ኡሲኩም ቢተቅዋላህ ነቢይ ስለ ላ ሰለም አላህን እንድትፈሩ መክራችኋለሁ አሉ ኡሲኩም ቢተቅዋላህ ወሰምዕ ወጣ እንደዚሁም ደግሞ መስማትና መታዘዝን እመክራችኋለሁ አሉ ለማን ለእናንተ ላይ ለሚሾሙ ሙስሊም መሪዎቻችሁ መስማትና መታዘዝን እመክራችኋለሁ አሉ ወኢን ተአመረ አለይኩም አብዱን በእናንተ ላይ ባሪያ እንኳ ቢሾምባችሁ በእናንተ ላይ ባሪያ እንኳ ቢሾምባችሁ ለዛ ባሪያ እንድትሰሙና እንድትታዘዙ እመክራችኋለሁ አሉ ነቢ ስለ ላ ሰለም እንዳትቃወም ሙስሊም እስከሆነ ድረስ ሙስሊም እስከሆነና ሰላት እስከሚሰገድ እስከሆነ ድረስ በሙስሊም መሪ ላይ አታምፅ ማመፅ የለብህም እንድትሰማና እንድትታዘዝ መርሓባ ብለ እንድትታዘዝ እመክራችኋለሁ አሉ ነቢ ስለ ላ ሰለም ይህ አላህም ስብሓን ወተላ ያ ዩሀ ለዚነ አመኑ አጢኡ ላህ ወአጢኡ ረሱለ ወኡሊል አምሪ ሚንኩም በእናንተ ላይ የተሾሙ ሙስሊም መሪዎችንም እንደዚሁ ታዘዙ ስላለ አላህ ስብሓን ወተላ ነቢዩም ይህንን እመክራችኋለሁ አሉ ወይን ተአመረ አለይኩም አብዱን ፈኢነሁ መን የእሽ ሚንኩም ፈሰየራ እክትላፈን ከቲራ ከእናንተ ውስጥ እድሜው ረዝሞ ትንሽ የሚኖር ሰው አሉ ነቢ ስለ ላ ሰለም ፈሰየራ እክትላፈን ከቲራ ብዙ መለያየት አለመግባባቶችን በዲን ጉዳይ ላይ ብዙ መለያየቶችን ይመለከታል አሉ ታዲያ በዛን ሰዓት ልዩነት ሲፈጠር አለመግባባት እክትላፍ ሲፈጠር ፈአለይኩም ቢሱነቲ ወሱነት ልኮለፋ ራሽዲን መፍትሄው ምንድን ነው የእኔንና ከእኔ በኋላ ቅን የሆኑ ኮለፋዎችን ምትኮችን የእነሱን ፈለግ መያዝ ይኖርባቸዋል ነቢ ስለ ላ ሰለም ፈአለይኩም ቢሱነቲ ወሱነት ልኮለፋ ራሽዲን አልመህዲይን አዱ አለይሃ ብነዋጅዝ ያንን ነክሳቸው ያዙ አሉ ነቢ ስለ ላ ሰለም ይሄ ውሻ ከታንቻ ባለጥርስ አዋጅዝ ብሎ ማለት ያ ነው በዛ በደንብ አድርጋችሁ ነክሳችሁ ያዙ አሉ ነቢ ስለ ላ ሰለም ወእያኩም ሙህደሳት ልእሙር ፈሊጥ ከዛ በኋላ በእስልምና ላይ አዳዲስ የሚጨመሩ ፈሊጥ የሆኑ በአዳዲስ ቢድዓዎችን መጠንቀቅ መራቅ ይኑርባቸዋሉ ነቢ ስለ ላ ሰለም ወእያኩም ወሙህደሳት ልእሙር ፈኢነ ኩለ ሙህደተትን ቢድዓ ወኩሉ ቢድዓትን ዶላላ ምክንያቱም አሉ ነቢ ስለ ላ ሰለም እያንዳንዱ አዲስ ፈሊጥ በዲን ውስጥ የሚጨመር ነገር በሙሉ ምንድን ነው ቢድዓ ነው አሉ ወኩሉ ቢድዓትን ዶላላ ቢድዓ ደግሞ ጠማማ ነው አሉ ቢድዓ የተባለ በሙሉ በዲን ላይ አዲስ የሚጨመር ነገር በሙሉ በነቢዩና ከሰሃቦች ያልተገኘ ነገር በሙሉ በዘ ዘመን ያልነበረ ነቢዩም ያልሰሩት ያላዘዙበት ኢቅራር ያላደረጉበት ነገር በሙሉ ምንድን ነው ጥመት ነው አሉ ነቢ ስለ ላ ሰለም ጥመት ሁሉ ደግሞ መድረሻ የት ነው ጀሃነም ነው وكان شأن الصحابة رسول الله صلى الله عليه وسلم الحرص الشديد على التمسك بسنة النبي صلى الله عليه وسلم صحابوች በጣም ይሳሱ ነበረ የነቢዩን ስለ ላ ሰለም ሱና ተግባራዊ ለማድረግ የነቢዩን ሱና ተግባራዊ ለማድረግ በጣም ጉጉትና ጥረት ነበራቸው ፊ ኩል አምሪ ምን ኡሙሪ በሁሉም ጉዳይ ላይ የነቢዩን ሰለ ላሁ ለ ወሰለም ሱና ተግባራዊ ለማድረግ በጣም ይሳሱ ይፈልጉ ነበር ወኢነሁም ለዩቃጢዑነ ቀሪበሁም እንደማ የጅዱነ እንደሁ ሙኻለፈተን ሊሱና ሰሃቦች ሐታ ቤተሰቦቻቸውን ዘመዶቻቸውን እንኳን ይቆራረጥ ከዘመዶቻቸው ጋር እንኳን ይቆራረጡ ነበር በምን ምክንያት በሱና ምክንያት ሱና የሚካልፍ ከሆነ ይቆራረጡት የኮራረፉት ነበረ ያነበራቸውን ግንኙነት ይቆርጡ ነበር ለሱና ካላቸው ጉጉትና ካላቸው ስስት የተነሳ ማለት ነው فعن عبد الله بن مغفل قال عبد الله بن مغفل من هلال نهى رسول الله صلى الله عليه وسلم عن الخزف نبي صلى الله عليه وسلم ከኸዝፍ ከለከሉ ይላል ኸዝፍ ብሎ ማለት ጠጠርን በአውራጣት እንደዚህ መወርወር ነው ልክ ብይ እንደሚጫወት ሰው ማለት ነው ወይ ደግሞ እንዲህ በማድረግ መወርወር ነው ነቢይ ስለ ላ ሰለም ጠጠር መወርወርን ሲከለክሉ ረማ رمي الحصى بالأصابع السبابة وقال إنه لا يقتل السيد ይህ ጠጠር መወርወር ላ ያቅቱሉ ሰይድ አደን አያድንም አሉ ነቢ ስለ ላ ሰለም ጠጠርን በጣትህ ወርውረህ አደን አታድንበትም። ወላ የንካውል አዱ ጠላትህን ደግሞ በዛ ጠጠር መትተኸው አትጎዳበትም። ጠላትን አይጎዳም፣ ጠላትን አያጠቃልህም። ወይነው የቅፋውል አይን አይን ግን ያጠፋል አሉ ነቢ ስለ ላ ስለም ወይ ክሲር ሲል ጠጠር እንዲወርውረው አይን ሊያጠፋ ይችላል፣ ጥርስ ሊሰብር ይችላል። ነገር ግን ጠላትን አይጎዳም። ጠላትን በዛ ጎተህ አትገልበትም። ጠላት አትገልም፣ ድል አታገኝም በጠጠር ወርውረህ እንደዚሁም ደግሞ አድን አድነህ ደግሞ አድን አትንትን አትልበትም አውሬ አታድንበትም ጉዳት እንጂ ጥቅም የለውም ማለት ነው ብለው ከለከሉ ነቢ ስለ ላ ሰለም ወፊ ሪዋየትን አነ ልብኒ ሙገፈል ቀሪበን ከዘፈ በሌላ ሪዋያ የብን ሙገፈል ይህንን ሀዲስ ያወራው ሰሃቢ የእሱ ዘመድ ጠጠር ወረወረ ጠጠር ከስፋ አደረገ ልክ በጣቱ እንደዚህ ጠጠር ወረወረ ፈነሃሁ ከለከለው የብን ሙገፈል وقال له إن رسول الله صلى الله عليه وسلم نهى عن الخزف ነቢ ስለ ላ ሰለም ጠጠር በጣት መወርወር እንዲ ጠጠር በጣት ጠጠር መወርወርን ከልክለዋል ብሎ ነገረው ሱማ አደ ይህ ሰው አሁንም ደገመና ጠጠር ወረወረ ثم عاد فقال له ابن مغفل أحدثك أن رسول الله صلى الله عليه وسلم نهى عنه ثم عدت تخذف ነቢይ ስለ ላ ሰለም ከልክለዋል ተጠቅሞ እያልኩ መልሰ ደግመ ትወረውራለህ ወይ ላኡከሊሙከ አበደን በፍጹም ዘላለም አላናግርህም አለው ለምን የነቢዩ ስለ ላ ሰለም ክልከላ ስለጣሰ ነቢዩ ስለ ላ ሰለም ከልክለዋል እያለው ስለወረወረ ጠጠርን በመወረሩ ብቻ ላኡከሊሙከ አበደን በፍጹም አበደን አላናግርህም አለው ለሱና ካለው ውዴታና ፍቅር የተነሳ ይህ ዘመዱ ይህንን ክልከላ ችላ ብሎ ደግሞ በመወርወሩ ወላሂ ላ ኡከሊሙከ አበደን ብሎ አለ وقد يكون مؤمنا ذاك الذي يعرض عن كتاب عن كتاب الله وسنة رسوله ይህ ኪታብን ቁርአንና ሐዲስን ሙኻለፋ የሚያደርገው ሰው የነቢዩን ስለ ላ ሰለም ፈለግ የሚጥሰው ሰው ሙእሚን ሊሆን ይችላል ሙእሚንም ሆኖ ሙካለፋ ሊሰራ ይችላል ወላ ዩሐኪሙሁማ ፊ ኩል ሽኡን ሐያቲህ በሁሉም የህይወት ዘርፉ ቁርአንና ሐዲስን መመሪያው መመለሻው ላይ ያደርግ ይችላል በሆነ ቦታ ላይ ከቁርአንና ከሐዲስ ወጣ ሊል ይችላል ቃለ ተዓላ فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما قدم እንዳየነው በዚህ አያ ላይ አላህ Subhanahu Ta'ala ሰው ልጆች ሙስሊሞች በማዕከላቸው በሚፈጠር አለመግባባት ነቢዩን እስካላስፈረዱ እንደዚሁም ደግሞ ነቢዩም ካስፈረደው ነቢዩን ስለ ላ ሰለም ፍርድና ውሳኔ ወደው እስካልተቀበሉና ለዛ ታዛዦች እስካልሆኑ ድረስ ትክክለኛ የሆነ ሙሉ ኢማን እንደሌላቸው አላ ስብን ታላ በዚህ አያ ጠቅሷል የማለት አስለል ኢማን የላቸውን ማለትን አይሰጥም ላኪን ሙሉ የሆነ ኢማን ሊኖራቸው እንደማይችል በዚህ አያ አላ ስብን ታላ ጠቅሷል ወቃለ ተአላ አላህ እንዳለው በዚህ አያ انما كان قول المؤمنين اذا دعوا الى الله ورسوله ليحكم بينهم ان يكون لهم ان يقولوا سمعنا واطعنا واولئك هم المفلحون የሙእሚኖች ንግግር ወደ አላህ ቁርአንና ወደ ነቢይ ስለ ላ ሰለም ሱና ፈለግ በተጠሩ ጊዜ ምንድን ነው መሆን ያለበት ሰሚዕና ዋጣና ማለት ነው ያለባቸው ሰሚዕና ዋጣና ሰምተናል ታዘናል ማለት ነው ያለባቸው አላህ Subhanahu Ta'ala ወደዚህ በጠባቸው ጊዜ ወደ አላህ ንግግርና ወደ ነቢ ሰለላሁ ዐለይሂ ወሰለም ፈለግ በተጠሩ ጊዜ ሰምተናል ተቀበለናል ማለት ነው ያለባቸው እንጂ በዛ ተቃራኒ ልክ እንደ አይሁዶች ሰሚያና ወአሰይና ማለት የለባቸው ሰሚያና ወአሰይና ይሄ የሙስሊም ባህሪ አይደለም እያወቅኩ ነው መወነጅለው ሰምቻለሁ አውቅ ያለው እያወቅኩ ነው ምጥሰው ማለት የለበትም ሙእሚን የሆነ ሰው ሰሚያና ዋጣን ሰምተናል ታዘናል ነው ማለት ያለበት وفي حديث أبي هريرة في صحيح مسلم لما نزلت على رسول الله صلى الله عليه وسلم لله ما في السماوات وما في الأرض وإن تبدوا ما في أنفسكم أو تخفوه يحاسبكم به الله ይህ አያ በወረደ ጊዜ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ በሰማይም በምድርም ያለ በሙሉ ለአላህ ነው የአላህ ነው በሚለው አያ በወረደ ጊዜ ወኢን ቱብዱ ማ ፊ አንፉሲኩም አው ትኽፉሁ ዩሓሲብኩም ቢሂላህ በውስጣችሁ ያለውንም ወይን ትብዱ ማፊ አንፉሲኩም በውስጣችሁ ያለውን አመለካከታችሁን ውስጣችሁ እምነታችሁን ብትደብቁትም ግልጽም ብታደረጉት ዩሐሲብኩም ብሂላ አላህ ስብሓን ታላ ይተሳሰባችኋል የሚለው አያ በወረደ ጊዜ ይህ በጣም ሰሃቦች ላይ ጠናባቸው በጣም ጠናባቸው ሽተደ ዛሊክ አላ አስሓቢ ረሱሊላ ስለ ላ ሰለም ሰሃቦች ላይ በጣም ከበዳቸውና ፈአተው ረሱላ ላ ስለ ላ ሰለም ነቢይ ዘንድ መጥተው ምን አሉ ثم بركوا فقالوا أي رسول الله صلى الله عليه وسلم كلفنا من الأعمال ما نطيق يا رسول الله አሉ ተንበርክከው ከስራ የምንችለውን ነገር ታዘናል አሉ አሰላት ወሲያም ወልጂሃድ ወሰደቃ ሰላትን ይመስል ጂሃድን ይመስል ሰደቃ ምን ይመስል ይሄ የምንችለው ነገር ነው ስራችን ነው እንሰራዋለን ችግር የለውም አሉ وقد أنزلت علينا هذه الآية ولا نطيقها ይህ አያ ደግሞ ወረዳ ነው ሊላሂ ማ ፊ ሰማዋት ማ ፊ ልአርድ ወይን ትብዱ ማ ፊ አንፉሲኩም አው ትኽፉ ዩሓሲብኩም ብህላህ በውስጣችሁ ውስጣዊ ስሜታችንን ግን መቆጣጠር አንችልም ስሜታችንን መቆጣጠር አንችልም እና ይሄ በጣም ማንችለው ነገር ነው ወላ ኑጢቁሃ ይህንን መቆጣጠር አንችልም ውስጣዊ ስሜታችንን አሉ ቃለ ረሱሉ ላ ስለ ላ ሰለም ረሱል ስለ ላ ሰለም ምን አሏቸው أتريدون أن تقولوا كما كما أهل كما قالت أهل كما قال أهل الكتاب من قبلكم ከእናንተ በፊት የነበሩ አህለ ኪታቦች ሰሚዕና ወአሰይና እንዳሉት እንደነሱ ማለት ትፈልጋላችሁ ሆነ አሉ ነቢ ስለ ላ ሰለም ሰምተናል ግን ወንጅለናል ልትሉ ትፈልጋላችሁ ሆነ በልቁሉ ሰሚዕና ወአጣና ሰምተናል ታዘናል በሉ غفرانك ربنا وإليك المسير ጌታችን ሆይ ማብታህን እንፈልጋለን ወይ ላይ መመለሻችንም ወደ አንተ ነው በሉና አላህን ስብሓን ወተዓላ ማብታህን ጠይቁት እንጂ ሰምተናል ግን ወንጀ አይ አንችለውምና አይወነጅላለን አንዳትሉ አሉ ነቢ ስለ ላ ስለም እንደዛ ልትሉ ፈልጋችሁ ነው እንደዛ እንዳትሉ ብለው ነቢ ስለ ላ ስለም ከለከሏቸው ታዲያ ሰሃቦች ይህንን ሰምተው የነቢዩን መመሪያ ተቀብለው ሰሚዕና ዋጣን አሉ ሰማን ሰምተናል ታዘናል ይህንን በሚሉ ሰዓት ሁሉም ይህንን ንግግር የተቀባበለው ሰሚዕና ዋጣና ጉፍራን ከረበና ወኢለይከ ልመሲር ማለት ጀመሩ ይህንን ሲሉ አላህ ስብሓን ወተዓላ ቀጥሎ ሌላ አያ ወረደ አመነ ረሱሉ ቢማ ኡንዚለ ኢለይህ ምን ረቢህ ወልሙእሚኑን አላህም መልእክተኛውም የአላህም መልእክተኛ እንደዚሁም ደግሞ ሙእሚኖችም አላህ ስብሓን ወተዓላ ባወረደባቸው ባወረደው መመሪያ አመኑ በማለት አላህ ስብሓን ወተዓላ ነቢዩንም ሰሃቦችንም አወደሳቸው ኩሉን አመነ ቢላሂ ወመላኢከቲሂ ወሩሱሊሂ ላ ኑፈሪቁ በይነ አሐድ ሚን ሩሱሊሂ ሁላቸውም በአላህም በመልእክተኞችም በሩሱሎችም አመኑ ላ ኑፈሪቁ በይነ አሐድ ሚን ሩሱሊሂ አንዱንም ነጥለን አንነጥልም በሁሉም እናምናለን ብለው አመኑ ይህንን በሚሉበት ብሎ ካለ በኋላ በመቀጠል የመጀመሪያውን አያ የሚሽር አያ ወረደላቸው ረበና ላ ቱአኽዝና ረበና ረበና ላ ተሐሚል አለይና ስመን ከማ አመልተው አለ ለዚነ ሚን ቀብሊና ይህን መጨረሻውን አያ ከዛ በመቀጠል አላህ ስብሓን ተዓላ አወረደው ከዚህም እነዚህን አያዎች እና ሀዲሶች እንደምናየው ተመሱክ የነቢዩ ስለ ላ ሰለም ሱና ላይ ተመሱክ ማድረግ በእያንዳንዱ ሰው ላይ ግዴታ መሆኑ ነው የምንረዳው ቁርአንና ሀዲስን ተግባራዊ ማድረግ ለእያንዳንዱ ሙስሊም ግዴታው ነው ይህንን በተግባር ማዋልና መፈጸም መተግበር አለብን አለበለዚያ ሙጀረድ የነቢዩ ስለ ላ ስለም ወዳጅ ነኝ ብሎ ማለት ብቻውን በቂ አይደለም ነቢዩን መውደድ ማለት የነቢዩ ስለ ላ ስለም ፈለግ መተግበር ነው የነቢዩ ስለ ላ ስለም የሰሩትን መስራት የከለከሉትን መከልከል ነው ነቢዩ ስለ ላ ስለም ያመጡትን መልእክት እውነት ነው ብሎ መቀበልና በተግባር በስራ ማሳየት ነው አላህ ስብሓን ወተላ ቁርአን ላይ እንደሚጠቅሰው አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ልስላመ ዲና አላህ ስብሓን ወተላ ዛሬ ዲኔ ሞላሁላችሁ ይላል አላህ ስብሓን ወተላ ይህ ሀጀተልወዳ ወዳ ነቢ ስለ ላ ስለም ሀጀተል ወዳ ላይ አረፋ ላይ የወረደባቸው አያ ነው አልየውም አክመልቱ ለኩም ዲነኩም ዲናችሁን ሞላሁላችሁ እያለ ነው አላ ስብን ታላ ዛሬ አይደለም ያኔ ነቢ ስለ ላ ስለም በሀያታቸው እያሉ ሀጀተልወዳ ወዳ ላይ አረፋ ቀን ላይ አላህ ስብሓን ወተላ አልየውም አክመልቱ ለኩም ዲነኩም ዲናችሁን ዛሬ ሞላሁላችሁ እያለ ነው ወአትመምቱ አለይኩም ኒዕመቲ ኒዕማዬን በእናንተ ላይ ሞላሁ ይላል የአላህ ኒዕማ ትልቁ ኒዕማ እስልምና ነው ከእስልምና የበለጠ ኒዕማ የለም ይህንን አቂዳ አላህ ስብሓን ወተላ የነቢዩን መልአክ እና እንደዚሁም ደግሞ ይህንን አቂዳ እኛ ማሳወቁ ለእኛ ትልቅ ከምንም በላይ ትልቁ ኒዕማ ይህ ነው ወረዲቱ ለኩም ልእስላም መዲና በእምነት ደረጃ ደግሞ እስልምናን መረጥኩላችሁ ወደድኩላችሁ ይላል አላህ Subhanahu Ta'ala ታዲያ ይህ አላህ Subhanahu Ta'ala ሞልቶት ኒዕማይን ሞልቼላችሁ ያለው ያለው ኒዕማ እና የመረጠልን ኒዕማ እኛ ሳንጨምርበት አይ አልሞላም ብለን እኛ የራሳችንን ተጨማሪ ሳንጨምር መተግበር ነው ከኛ የሚጠበቀው አላህ ስብሓን Ta'ala ነቢዩን ሰለላሁ ዐለይሂ ወሰለም አልገደላቸውም ኢላ ባዕደ በላ ኢላ ባዕደ ልበላግ ልሙቢን وبين للأمة كل ما شرعه لها አላህ ስብሓን ወተላ ነቢዩ ስለ ላ ስለም አልገደላቸውም ነቢዩ አልሞቱም እስልምናው ሙሉ አድርገው በሙሉ በሆነ መልኩ አሟልተው መልእክቱን ከደረሱ ካደረሱ በኋላ መብራራትና ማስረዳት ያለባቸውን ነገር በሙሉ አብራርተው ለሰው ልጆች ካስረዱ በኋላ ነው ነቢዩ ስለ ላ ስለም ከዚህ ዓለም የሄዱት ምን አቋል ይዋፋል ከንግግርም ይሁን ከተግባር ማስረዳት ያለባቸውን ነገር በንግግር የሚሆን በተግባር አስረድተው ብኖ ካሳወቁ በኋላ ነ ነቢ ስለ ላ ስለም የሞቱት ወለም የትሩክ ጠሪቀን ዩቀሪቡ ኢላ ልጀና ወዩባዒዱ ሚን ናር ኢላ በየናሁ ሊልኡማ ነቢይ ስለ ላ ሰለም ሰውን ወደ ጀነት የሚያቀርብ ይሁን ከጀሃነብ የሚያርቅን ነገር ምንም የተውት ነገር የለም ግልጽ አድርገው ቢያብራሩት እንጂ አብራርተው ለውመታቸው ግልጽ ቢያደርጉ እንጂ ማለት ከማ ሰበተ في الحديث الصحيح عن عبد الله بن عمرو رضي الله عنهما قال قال رسول الله صلى الله عليه وسلم ما بعث الله من نبي إلا كان حقا عليه أن يدل أمته على خير ما يعلمه لهم نبي صلى الله عليه وسلم من ይላሉ አላህ ስብሓን ወተላ መልእክተኛ ነቢይን አላከም አሉ ኢላ ካነ ሐቀን አለይህ በዛ ነቢይ ላይ ሐቅ ቢኖርበት እንጂ ግዴታ ቢሆንበት እንጂ አን የዱለ ኡመተሁ አላ ኸይሪ ማ ዩዓልምሁ ለሁም ለኡመቱ የሚያውቀውን ኸይር ጥሩ ነገር ቢያሳ ማሳወቅ ግዴታ ሐቅ ቢኖርበት እንጂ አሉ ነቢ ስለ ላ ሰለም ወዩንዚረሁም ሸረ ማ ያዕለምሁ ለሁም የሚያውቀውን መጥፎ ደግሞ እነሱን የሚጎዳ ለእነሱ መጥፎ የሆነ ነገር ከዛ ነገር ማስጠንቀቅ በእሱ ላይ ግዴታ ሐቅ ቢኖርበት እንጂ አሉ ነቢ ስለ ላ ሰለም ነቢዩም ስለ ላ ሰለም ከነቢያቶች አንዱ ናቸው ለኡመታቸው ትክክለኛ የሆነ ጥሩ የሆነ ነገር በሙሉ ጠቃሚ የሆነ ነገር ኸይር ነገር በሙሉ ነግረው አሳውቀዋል መጥፎ የሆነ ነገር በሙሉ ደግሞ አስጠንቅቀውናል وتمسكوا بكتاب, بكتاب الله وسنته وسنة نبيه محمد صلى الله عليه وسلم فهما طريق السعادة الأبدية وسبيل النجاة في الدنيا والآخرة تمسك بالكتاب والسنة يا በአላህ ቃል በቁርአንና የነቢዩ ስለ ላ ስለም ሱና በዛ ላይ ያንን ተመስክ ማድረግ ያንን መያዝ ያንን መተግበር በዱንያም በአኼራም ፈላህ መውጫ የሰው ልጆች ደስተኛ ህይወት መኖር የሚችሉበት በዱንያቸውም ሆነ በአኼራቸው ብቸኛው መንገድ በዲል አማራጭ የሌለው ብቸኛው መንገድ ብሎ ማለት ይህ ነው ተመስክ ቢልኪታብ ወሱና ነው ፈሁማ መዳሩ ልእስላም እነዚህ ቁርአንና ሀዲስ ተመሱክ ቢልኪታብ ወሱና መዳቡል ኢስላም ናቸው እስልምና የሚሽከረከረው በዛ በእነዚያ ዙሪያ ነው ወማ ሚን አብድን የሒዱ አንሁማ ኢላ ካነ ሚን አልኻሲሪን ከዚህ ከቁርአንና ከሀዲስ ዘንበል የሚል የሚዛነፍ ሰው የለም ከከሰቡ ሰዎች የሚሆን ቢሆን እንጂ ከዛ ዘነፍ ያለ ሰው ሱናን የተወሰውም እንደሚሆነው ያቡደን የኩኑ ሙተመሲከን ቢልብድዓ ሱናን የተወ ሰው እሱ ቢድዓን ነው የሚይዘው የነቢዩን ፈለግ የተወ ከዛ ውጭ ያለ ምን ነው የሚሆነው ቢድዓን ነው የሚይዘው የነቢዩን የአላህን ቁርአንና የነቢዩን ፈለግ የነቢዩን መንገድ የተወ ሰው የሚይዘው ምንድን ነው ጥመት ላይ ነው የሚሆነው ስለዚህ መጥፋቱ መክሰብ የታወቀ ነው ወካነት ናሩ ማዋ ጥመት ደግሞ መግቢያው ጀሃንም ነው ነቢዩ ስለ ላ ሰለም ወኩሉ ضላለቲን ፊናር እንዳሉት ጥመት በሙሉ የእሳት ነው فعليكم باتباع نبيكم فيما أمر, فيما أمر به ታዲያ የነቢዩን ሰለላሁ ዐለይሂ ወሰለም ሱና መከተል ይኖርብናል ነቢ ሰለላሁ ዐለይሂ ወሰለም ባዘዙት መልኩ የነቢዩን ሰለላሁ ዐለይሂ ወሰለም ሱና መከተል ይኖርብናል ነቢ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ ልኹለፋ ራሽዲን የኔንና ከኔ በኋላ ደግሞ ቅን የሆኑ ምትኮቼን ፈለግ መከተል ይኖርባችሁ ብለዋል የነቢዩ ስለ ላ ሰለም ፈለግ መከተል ሊኖር ግድ ይለናል በእንዲሁም ደግሞ ወእያኩም አልኹሩጃ አላማ ረሰመሁ ወበየነሁ ምን ጠሪቅ አልሙሲል ኢላላህ ነቢ ስለ ላ ሰለም የገለጹልን መንገድ አለ ያብራሩልን መንገድ አለ ዋና ሀዛ ስራጢ ሙስተቂመን የሚለውን አያ ሲፈስሩ ነቢ ስለ ላ ሰለም መስመር አሰመሩና ቀጥተኛ የሆነ መስመር አሰመሩ በኋላ ይሄ ቀጥተኛው መንገድ ነው ወደ አላ የሚወስደው ቀጥተኛው መንገድ እኔ የምጓዝበት ፈለግ መንገድ ነው አሉ ነቢ ስለ ላ ሰለም ከዛ በጎን ደግሞ የተለያዩ መንገዶችን ካሰመሩ በኋላ እያንዳንዱ መንገድ ላይ ሸይጣን አለበት አሉ ነቢ ስለ ላ ስለም እያንዳንዱ መንገድ ሸይጣን አለበት ወደዛ የሚጣባ አሉና ነቢ ስለ ላ ስለም ያንን ገለጹት በዚህ ሀዲስ ነቢ ስለ ላ ስለም ይህንን ሀዲስ አያ ሲያብራሩት ዋና ሀዛ ስራጢ ሙስተቂምን ፈተቢዑ ይህ መንገዴ ቀጥተኛ የሆነ መንገዴ ነው ተከተሉት በላቸው ያለውን ቀጥተኛውን መንገድ ወደ ጀነት የሚወስደውን መንገድ የነቢዩን ፈለግ በቀጥታ መስመር ነቢ ስለ ላ ስለም መሰሉት ሌላ ደግሞ በጎንና ጎን የተለያየ መንገዶችን ካሰመሩ በኋላ ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም አን ሰቢሊ መንገዶችን አትከተሉ አል አላህ ፈተፈረቀ ቢኩም አን ሰቢሊ ከዛ ከጥቀጥቅጥተኛ ከሆነው ወደ አላህ ከሚወስደው መንገድ ያወጣችኋልና የሚለውን ደግሞ ነቢ ስለ ላ ሰለም በእያንዳንዱ መንገድ ላይ ሸይጣን እንደተቀመጠና ወደ ሸይጣን ወደዛ መንገድ እንደሚጠራ ነቢ ስለ ላ ሰለም አብራሩ ከዚህ የምንረዳው እያንዳንዱ ሰው መከተል ያለበት የታዘዘውን የነቢዩ ፈለግ የሆነውን ቀጥተኛውን መንገድ ነው ዋና ሀዛ ስራጢ ሙስተቂመን ሙስተቂም የሆነው እና እንዲሁም ደግሞ በሰላት ላይ በቀን ቢያንስ 17 ጊዜ እህዲነ ስራጥ አልሙስተቂም ቀጥተኛውን መንገድ ምራን ብለን የምንለውን ያንን ቀጥተኛውን መስመር ነው መከተል ያለብን ያን ቀጥተኛ የሆነ ፈለግ መንገድ ጀነት የሚያደርሰንን የአላህን ውዴታ የሚያስገኘንን መንገድ ነው መከተል ያለብን ከዛ ወጣ ካልን ግን ምን እንሆናለን ከዛ ውጭ ያሉ መንገዶች አሉ እንዳንከተላቸው የተከለከል ነው እነዛን እንከተላለን ማለት ነው ቀጥተኛው መስመር ላይ ያልቆመ ሰው በዚህ ያልተገደበ ሰው ምን ይሆናል የግዴታ ጠማማው መንገድ ላይ የተከለከለው መንገድ ላይ መውደቁ አይቀርም ወላ ተተቢዑ ስቡል ፈተፈረቀ ቢኩም ሰቢሊ እነዛ መንገዶችን አትከተሉ ከዛ ከቀጥተኛው ወደ ካላ መንገድ ያስወጣቸዋል የተባሉት መንገዶች ላይ መውደቁ አይቀርም ይህ ስቡል እነዚህ ሱቡሎች እንዳንከተላቸው የተከተልነው ሱቡሎች ምን አይነት ሱቡሎች ናቸው ሰላት ላይ ስራጥ ለዚነ አንዓምተ አለይህም ገይር ልመግዱቢ አለይህም ወላዳሊን ያልተቆጣህባቸውና እንደዚሁም ደግሞ ጠማሞች ያልሆኑ ሰዎችን መንገድ እያልን አላህ እንዲጠብቀን በቀን 17 ሰባት የምንለምነው መንገድ ነው ማንኛውም የነቢዩ ስለ ላ ሰለም ፈለግ የጣሰ ቀጥተኛውን መስመር የጣሰ መንገድ በሙሉ ሚን አልመግዱቢ አለይህ ወዳሊን ነው አላህ ስብሓን ተዓላ ከተቆጣባቸውና ከጠማሞች መንገዶች ውስጥ ነው የሚሆነው ለዚህ ነው ነቢዩ ስለ ላ ሰለም ወኩሉ ቢድዓትን ላላ እያንዳንዱ ቢድአ ጥመት ነው ያሉት ነቢ ስለ ላ ሰለም ለዚህ ነው ታዲያ ከዚህ ከላይ እንዳየነው ተመሱክ ቢልኪታብ ወሱና ግዴታ መሆኑን አይተናል ቁርአንና ሀዲስ ላይ ነቢይ ስለ ላ ሰለም የነቢዩን ፈለግ ሙተመሲክ ማድረግ በዛ መስራት እዛ ላይ መጽናት ወደዛ መጣራት የእያንዳንዱ ሙስሊም ግዴታ መሆኑን አየን አንድ ሰው በአላህ ቁርአንና በነቢዩ ስለ ላ ሰለም ሱና ፈለግ መሰረት በዛ መልኩ አምኖ ወደዛ የሚጣራ ከሆነ ያንን ሙተመሲክ በዛ ከሆነ ወደዛም ሰዎችን የሚጠባ ከሆነ አህል ሱና ተብሎ ይጠባል የነቢዩ ሱና ባለቤት ተብሎ ይጠባል ምክንያቱም ይህ ሰው የነቢዩን ስለ ላ ሰለም ሱና ተግባቢ ነውና የነቢዩ ስለ ላ ሰለም ሱናን አምኖ ያንን የሚተገብርና ወደዛ የሚጠባ ሰው ነውና የነቢዩ ሱና ብሎ ማለት ከነቢዩ የተገኘ የነቢዩ ስለ ላ ሰለም ፈለግ ነው አንድ ሰው ይህንን ፈለግ በትክክል የነቢዩን ስለ ላ ሰለም ፈለግ የሚከተልና የሚተገብር ከሆነ እነሱ በተበዱት መልኩ ተበድቶ የሚተገብር የሚሰራበት ከሆነ አህለ ሱና ይባላል የሱና ባለቤቶች ማለት ነው ሱናን የሚተገብሩ ወደ ነቢዩ ስለ ላ ስለም ሱና ኢንቲሳብ የሚያደርግ ራሱን ወደዛ የሚያስጠጋ ማለት ነው እንዲህ አይነት ሰዎች አህለ ሱና ተብሎ ይጠራሉ እነዚህ አህለ ሱናዎች ብዙ ስሞች አላቸው ብዙ ስሞች አላቸው ከስሞቻቸው መካከል የተወሰኑትን ለማየት እንሞክራለን አህለ ሱና ወልጀማ የመጀመሪያ ስማቸው አህለ ሱና ወልጀማ የሚል ነው አህለ ሱና ወልጀማ የተባሉበት ምክንያት አህለ ሱና ወልጀማ የተባሉት የተባሉት የነቢዩን ሰለላሁ ዐለይሂ ወሰለም ሱና ተግባራዊ ስለሚያደርጉ ነው ለሚሰሩት ስራ በሙሉ የነቢዩን ስለ ላ ሰለም አርአያነት የነቢዩን ፈለግ ተከታዮች ስለሆኑ አህለ ሱና ተብለው ይጠራሉ አህለ ሱናዎች ሁም መን ካነ አላ ምስሊ ማ ካነ አለይህ ነቢ ስለ ላ ሰለም ወአስሃቢ ነቢዩና ሰሃቦች በነበሩበት መልኩ እነሱ የነበሩበት ነገር ላይ ያለ አህለ ሱና ተብሎ ይጠራል وهم المتمسكون بسنة النبي صلى الله عليه وسلم የነቢዩ ስለ ላ ሰለም ሱና ላይ ሙተመሲክ የነበሩ ናቸው ነቢዩ ይሰሩት የነበሩትን የነቢዩን ተግባር የነቢዩን ሱና ተግባራዊ የሚያደርጉ አህለ ሱና ተብሎ ይጠራሉ አህለ ሱናዎች እነማን ናቸው ሁሙ ሰሃባ በመጀመሪያ ደረጃ ማን ነው አሰሃበቱ ወታቢዑን ሰሃባዎችና የሰሃባዎች ተከታይ የነቢዩን ፈለግ በመከተል የመጀመሪያው ማን ነው ሰሃቦችና የሰሃቦች ተከታዮች ከማንም በላይ ሰሃቦችና የሰሃቦች ተከታዮች ደግሞ ታቢዎች ከሰሃቦች በኋላ ደግሞ ታቢዎች የነቢዩ ሰለላሁ ዐለይሂ ወሰለም ፈለግ በመከተል የታወቁ ናቸው ወአይመቱል ሁዳ አልሙተቢኡነ ለሁም ከዚያ በኋላ ደግሞ እነሱን ተከታይ የሆኑ እነሱን የተከተሉ ሰሃቦችና ታቢዎችን የተከተሉ አይመተል ሁዳ የዲን መሪዎች ትልቅ ኢማሞች አይማዎች እንደ እንደ ኢማሙ አህመድ ያለው እንደ ሱፊያን ሰውሪ ያለው እንደ አውዛይ ያሉት እንደ ቡኻሪ ሙስሊም እነዚህን የመሳሰሉ አይማዎች ከዚያ በኋላ እነሱም እዛ ውስጥ ይገባሉ هم الذين استقاموا على الاتباع وابتعدوا عن الابتداع እነዚህ ሰሃባዎች ታቢዎችና አኢማዎች ከእነሱም በኋላ የመጡ አይማዎች በዲን ላይ ቀጥ ብለው የቆሙ ነቢዩ ስለ ላ ሰለም ፈለግ የሚከተሉ ኢብትዳ በዲን ውስጥ አዲስ ነገር ፈሊጥ በዲን ላይ ውስጥ የማያመጡ ሰዎች ከኢብትዳ በመራቅ ቢድዓን እየራቁ የነቢዩና ሳቦችን ፈለግ ይከተሉ የነበሩ ሰዎች አህለ ሱና ወልጀማ ይባላሉ ይህ ማለት በእነሱ ላይ ብቻ ተገደበ ከዚያ በኋላ ሳ ከእነሱም በኋላ የመጣ ማንኛውም የእነሱን ተፈለግ የሚከተል የእነሱ ተከታይ ነው ከነሱ ውስጥ ከነሱ ይቆጠራል ወደ እነሱ እንቲሳብ ይደረጋል አህለ ሱና ወልጀማ የሚለው ቃል ፊ አይ ዘማን ይንካል በየትኛውም ዘመን ይሁን በየትኛውም ቦታ ላይ ነቢዩና ሰሃቦች በነበሩበት መልኩ እስልምናን እየተረዳ የሚተገበር እነሱ ይሰሩት የነበረውን በሚያመልኩት ባመኑት መልኩ ያመነና እነሱ በተረዱት መልኩ በተገበሩት መልኩ የሚተገበር ሰው በሙሉ አህለ ሱና ወልጀማ ይባላል የትም ቦታ ላይ ቢሆን በየትኛውም ዘመን ላይ ቢሆን ስሙ ቢዛሊክ በዚህ ለምደ የተሰሙት لانتسابهم لسنة النبي صلى الله عليه وسلم ወደ ነቢዩ ሱና ኢንቲሳብ ስለሚያደርጉ ራሳቸውን ወደ ነቢዩ ሱና ስለሚያስጠጉ አህለ ሱና የሚለው ስም ተጠራቸው ተሰጣቸው ሊንቲሳብህም ሊሱነት ነቢይ ስለ ላ ሰለም ወደ ነቢዩ ሱና ኢንቲሳብ ስለሚያደርጉ አህለ ሱና የሚለው ስም ተሰጣቸው ወጅቲማዕህም አለ ልአክዝ ቢሃ ዛሂረን ወባጢና ወልጀማ የተባሉት ደግሞ እጅቲማ ስለሚያደርጉ ነው አንድነት ህብረት ስለሚፈጥሩ ነው አለል አክዚ ቢሃ ዛሂረን ወባጢነን ዛሂረንም ወባጢነንም በውስጥም ይሁን በውጪ በግልጽም ይሁን በውስጥ የነቢዩ ስለ ላ ስለም ከነቢዩ ሱና የተገኘን ነገር በሙሉ ስለሚቀበሉና ስለሚይዙ ነው በዚህ ላይ አንድነት ስላላቸው ወልጀማ በሚል ተጠሩ አህለ ሱና ወልጀማ የተባሉበት ምክንያት ከነቢዩ ሰለላሁ ዐለይሂ ወሰለም የተገኘውን ማንኛውንም ነገር በሙሉ ይቀበላሉ አኽዚ ስለሚያደርጉት ስለሚፈጽሙ ስለሚተገብሩት አህለ ሱና ወልጀማ የሚለው ስም ተሰጣቸው አህለ ሱና ወልጀማዎች ማንኛውም ከነቢዩ የመጣን ነገር በዛሂር የሚሰራም ይሁን ውስጣዊ ነገርም ይሁን ንግግርም ይሁን ስራም ይሁን የቲቃድም አቂዳም ይሁን ማንኛውንም ነገር ከነቢዩ የተገኘን በሙሉ ተግባራዊ ያደርጋሉ ይሰሩበታል ለዚህም አህለ ሱና ወልጀማ ተብለው ጠርተዋል ነቢይ صلى الله عليه وسلم افترقت اليهود على إحدى وسبعين فرقة አይሁዶች ሰባ አንድ ቦታ ተከፈሉ አሉ ከዚያ በኋላ ሁሉም ፊና ኩሉሃ ፊና ኢላ ዋሂዳ ነሳባም እንደዚሁ እስነ ወሰቢን ፍርቃ ተከፈሉ አሉ ሁለት ሰባ ሁለት ቦታ ከዚያ በኋላ የነቢዩ እመት ደግሞ ሰባ ሶስት ቦታ እንደሚከፈል ተናገሩ ኩሉ ሀፊና ላ ዋሂደት አንዷ ብቻ ስትቀር ሁሉም የእሳት ነው አሉ ነቢ ስለ ላ ሰለም ያ አንዱ ማን ነው ተብሎ ሲጠየቁ መንሁም ቃለ አልጀማ ይቺ አንዷ ጀነት የምትገባ ማናት ተብሎ ሲጠየቁ ነቢ ስለ ላ ሰለም አልጀማ ጀማ ነጫል በማለት ነቢ ስለ ላ ስለም ተናገሩ አልጀማ ሲል ጀማ የሚለው ቃል ህብረትን የሚያሳይ ቢሆንም እዚህ ጋር ብዛትን አይደለም የሚገልጸው አልጀማ የተባለው ነቢዩናስ ነቢዩና ሰሃቦቹ በነበሩበት አላህ سبحانه وتعالى ባዘዘው በትክክለኛው ዲን ላይ ቀጥ ብሎ የቆሙ ሰዎች ማለት ነው እዛ ላይ አንድ ሆነው የቆዩ ሰዎች ከዛ በኋላ መጥቶ ፊርቃ እየፈጠረ የተለያየ የተለያየ ሀሳብና አመለካከት አቂዳ እያመጣ ቢድዓን እያመጣ የተለያየ group የሚፈጥር ሰው በሙሉ ብዛትን ቢኖረው ጀማ አይባልም ፊርቃ ነው የሚባለው የነዚህ ፊርቃ ሀሊካ ናቸው እንጂ ጀማ አይደሉም እነዚህ ጀማ ነብዩ ስለ ላ ስለም ጀማ ያሉት ሀቅ ላይ ያለ ሰው ነው አንድም ሰው ቢሆን አንድም ሰው ይሁን ብቻ ሀቅ ላይ ያለው ሰው ወልጀማ አህለ ሱና ወልጀማ ተብሎ ይጠራል ጀማዓ የተባለበት ምክንያት ከነቢዩ ስለ ላ ሰለምና ሰሃቦች በነበሩበት ላይ እዛው ላይ የጸናና እዛው ላይ የነበረ ስለሆነ የቆየ ስለሆነ ያንን እዛ ላይ ህብረት ፈጥሮ የቆየ ስለሆነ ነው በዘመኑ ምናልባት ብቻውን ሊሆንም ይችላል ጥቂት ሊሆን ይችላል ካለው ከጠማው አንጻር ከጠመመውና የነቢዩ ስለ ላ ሰለም ሱና ከካለፈው ሰው አንጻር ሲታይ በጣም አነስተኛ ሊሆኑ ይችላሉ ነገር ግን ሀቅ ላይ ከሆኑ አህለ ሱና ወልጀማ ናቸው በሌላ ሀዲስ ነቢ ስለ ላ ሰለም ማአለ አለይህ ወአስሓቢ እኔና ሰሃባዎቼ ያለንበት ነው በማለት ነቢ ስለ ላ ሰለም ጠቅሰዋል ሁለተኛው ስማቸው ፊርቀ ናጂያ በመባል ይጠራሉ ፊርቃ ናጂያ ፊርቀ ናጂያ በመባል ይጠራሉ አይ ናጂያ ሚነናር ናጂያ ሚነናር በአኼራ ከእሳት ከጀሃነም ነፃ የሚወጡ ማለት ነው በዱንያ ላይ ደግሞ ከጥመት ነፃ ይወጡ لأن النبي صلى الله عليه وسلم استثناها عندما ذكر الفرق ቃለ ኩሉሃ ፊናር ኢላ ዋሂዳ ምክንያቱም ነቢ ስለ ላ ሰለም ቅድም በጠቀስነው ሀዲስ ላይ እመቱ ሰባ ሶስት ቦታ እንደሚከፈል ከጠቀሱ በኋላ ኩሉሃ ፊናር ኢላ ዋሂዳ ሁሉም የእሳት ነው አንዷ ስትቀር አሉ ነቢ ስለ ላ ሰለም ስለዚህ እቺ አንዷ ነጃ የምትወጣዋ ፊርቃ ፊርቀ ናጂያ ተብላ ትጠራለች ፊርቀ ናጂያ በመባልም ይጠራሉ ይህ የአህለ ሱና የነቢዩን ፈለግ የተከተሉ የነቢዩን ሱና ተከታዮች ፊርቀን ናጂያ ተብሎ ይጠራሉ ፊርቀን ናጂያ የተባሉበት ምክንያት ለምንድን ነው ነቢ ስለ ላ ሰለም ሰባ ሶስቱም የጀሃነም ነው ኢላ ዋሂዳ አንዷ ስትቀር ስላሉ ኩሉሃ ፊናር ኢላ ዋሂዳ ስላሉ የችኛዋ አንደኛዋ ነጃ የምትወጣዋ ፊርቀን ናጂያ በመባል ትጠራለች እነሱም ነቢ ስለ ላ ሰለም እንደጠቀሱት አልጀማ አው ማአና አለይህ ወአስሃቢ እንዳሉት ነቢዩና ሰሃቦች ባሉበት ያለ ነው ማን አለ ውሃ አስሃቢ ይህንም በተመለከተ አላህም በቁርአን ላይ ጠቅሷል ነቢዩና ነቢዩ ባመኑበት መልኩ ያመነ ሰው ብቻ ነው ነጃ የሚወጣው ይህንን ቁርአን ላይ አላህ ስብሓን ታላ ጠቅሶታል ሱረቱ ልበቀራ ላይ ፈኢን አመኑ ቢምስሊ ማ አመንቱም ብሂ ፈቀድ የህተደው ፈኢን አመኑ ያመኑ እንደሆነ الله غير المسلمين ያላመኑ ሰዎች ያመኑ እንደሆነ ሙሽሪኮች የሚሆኑ አይሁድም የሚሆኑ ክርስቲያን ያመኑ እንደሆነ ቢሚስሊ ማ አመንቱም ብሂ እናንተ ሙስሊሞቹ ባመናችሁበት መልኩ ያመኑ እንደሆነ ሙስሊሞቹ በዛን ሰዓት ያመኑት ማን ናቸው ነቢዩና ሰሃቦች ናቸው ነቢዩና ሰሃቦቹ ባመኑት መልኩ እነሱ እንደተረዱት ተረድተው ያመኑ እንደሆነ ፈቀድ ተደው በእርግጥ ቀናውን መንገድ ተመርተዋል አላህ ነገር ግን እነሱ ባመኑት መልኩ ካላመኑት ቀናውን መንገድ አልተከተሉም ማለት ሶስተኛው ጣይፈል መንሱራ በመባል ይታወቃሉ አህለ ሱና ወልጀማ ፍርቀ ናጂያ እንደዚሁም ደግሞ አጣይፈ አልመንሱራ በመባልም ይታወቃሉ ከሙዓውያ በተዘገበ ሐዲስ رضي الله عنه قال سمعت رسول الله صلى الله عليه وسلم يقول نبي صلى الله عليه وسلم سيلو سماواتشو ይላል لا تزال طائفة من أمتي قائمة ቢአምኒላህ ከዛ ከኔ ውስጥ ከእመቶቼ ውስጥ የሆነ ጣይፋ በአላህን ትእዛዝ ከመፈጸም አላህ ባዘዘው መልኩ የአላህን ትእዛዝ ከመተግበር ከመፈጸም ወደዛ ከመጣባት አይወገድም አይወገዱም አሉ ነቢ ስለ ላ ሰለም ላ የድሩሁም መን ኸዘለሁም እነሱን ትብብር የነፈገ ሰው ትብብር የነፈጋቸው ሰው አይጎዳቸውም አሉ የሰዎች እነሱን ትብብር መንፈግ ሙስሊሙ እነሱን ችላ ማለት ትብብር መንፈጉ ከነሱ ጋር አለማበሩ አይጎዳቸውም አሉ አው ካለፈሁም እነሱን የሚቃረን የሚካልፋቸው ሰው አይጎዳቸውም ሐታ ያቲ አምሩላህ ወሁም አላ ወሁም ዛሂሩን አለናስ እኒህ ሰዎች ጣይፋ የሆኑ ከእኔ ውመቶች የተወሰኑ ሰዎች የተወሰነች ጣይፋ ሐቅ ላይ ሆነው ሐቅን ለሰዎች ግልጽ አድርገው ከመግለጽ ከማብራራት ወደ ሐቅ ከመጣራት አይወገድም አሉ አይወገዱም አሉ ነቢ ስለ ላ ሰለም እነሱ በዚሁ ላይ ያሉ ግልጽ ሆነው አላህ ስብሓን ወተዓላ ግልጽ በሆነ መልኩ እስከ መጨረሻው ድረስ ሐታ ያቲ አምሩላህ የአላህ አምር እስኪመጣ ድረስ ከዚህ በሀቅ ሆኖ እስልምና ወደ እስልምና ከመጣራት አይወገዱም አሉ ነቢ ስለ ላ ሰለም በሌላ ሐዲስ ላ ተዛሉ لا تزال طائفة منهم من أمتي ظاهرين على الحق لا يضرهم من ኸዘለሁ በሐቅ ዛሂር የሆኑ ግልጽ የሆኑ ይፋ የሆኑ ሰዎች በሐቅ ላይ የተወሰኑ ጣይፋዎች ሐቅን ይዘው በሐቅ ግልጽ ከመሆን አይወገዱም አሉ ነቢ ስለ ላ ስለም ላ ያድሩሁም መን ኸዘለሁም ሐታ ያቲ አምሩላህ ወሁም ከዛሊክ እነሱ በዚሁ ላይ ያሉ የአላህ ትእዛዝ የአላህ አምር እስኪመጣ ድረስ ዛሂር ከመሆን በግልጽ ወደ እስልምና ከመጣራት በሰዎች ላይ ሁጃ ከማቆምና ለሰዎችም ሀጡን ለሰዎች ከመግለጥና ከማብራራት አይወገዱም አሉ ነቢ ስለ ላ ስለም ስለዚህ ከዚህ በመነሳት ከዚህ ሀዲስ በመነሳት ጣይፍ አልመንሱራ በመባል ይጠራሉ አህለ ሱናዎች የነቢዩ ስለ ላ ስለም ሱና የነቢዩ ፈለግ ተከታዮች እንደዚሁም ደግሞ አልሙተሲሙነ አልሙተመሲኩነ ቢኪታቢላሂ ወሱነቲ ረሱሊ ሙዕተሲሞች አልሙተመስሪኩን ቢኪታቢላሂ ወሱነት ረሱሊ ሙዕተሲም በአላህ ኪታብና በነቢዩ ስለ ላ ስለም ሱና ሙዕተሲም የሚሆኑ በዛ ላይ የሚተሳሰሩ ህብረት የሚፈጥሩ ያንን የሚተገበሩ በመባልም ይጠራሉ ይሄ ያው ከስሙም ግልጽ እንደሚሆነው በቁርአንና ሀዲስ ስለሚሰሩና እንዲሁም ደግሞ ሰሃቦች እና ሙሃጅሮችና አንሷሮች የነበሩበትን ስለሚከተሉ ነው ሙዕተሲም ቢኪታብ አልሙተመሲኩን ቢኪታብ ወሱና ተብሎ የጠሩት አህለ ሱና ወልጀማ ሁም ልቁድወቱ ሳሊሃ አለዚነ የህዱነ ኢለ ልሐቅ ወብህ ያመሉን አህለ ሱና ወልጀማዎች ምንድናቸው? ቁድዋ ሷሊሃ ጥሩ የሆኑ አርአያዎች መመሪያዎች ለሰው ልጆች ጥሩ የሆነ ቁድዋዎች ናቸው አርአያዎች ናቸው ሰውን ወደ ጥሩ ነገር የሚመሩ ሰውን ጥሩ ነገር የሚያሳውቁ ወደ ጥሩ ነገር ሰውን የሚጠሩ ጥሩ ቁድዋዎች ናቸው አህለ ሱናዎች ቃል አዩብ አሰክተያኒ رحمه الله إن من سعادة إن من سعادة الحدث أن يوفقهم أن يوفقهم أن يوفقهم الله لعالم من أهل السنة إن من سعادة الحدث والأعجم أن يوفقهم الله لعالم من أهل السنة አንድ ወጣት የሆነን ሰው አጀም የሆነን ሰው ዲን ገና ወደ ዲን የመጣ አጀም የሆነን ሰው من سعادته أن يوفقهم الله لعالم من أهل السنة። እድለኛ ከመሆኑ እድለኛ ሲሆን አላህ سبحانه وتعالى سعيد ሲያደርገው أهل السنة የሆነን አሊም ይወፍቀዋል አሉ ፉضይል ብኑ ኢያድ ምን ይላል ኢነ ሊላሂ ዒባደን ዩህይ ብሂሙል ቢላድ የአላህ ስብሓን ወተላ ባሮች አሉት ይላል ምን አይነት ባሮች ዩህይ ብሂሙል ቢላድ አላህ በእነሱ አማካኝነት አገርን ሕያው የሚያደርግበት ወደ ሐቅ በመጣራት ከጥመት ሰውን በመታደግ ሰዎችን ከጥመት በመታደግና ሐቅን ለሰዎች በማሳወቅ አላህ ስብሓነሁ ወተዓላ አገሮችን አገራትን ሕያው የሚያደርግበት ባሮች አሉት ይላል ወሁም አስሓቡ ሱና እነዚህ ሰዎች አስሓቡ ሱና ናቸው የሱና ባለቤቶች ናቸው የነቢዩን ሱና ተግባባ የሚያደርጉ ለሰዎች የሚያሳውቁ ወደ ነቢዩ ሱና የሚጣሩ የነቢዩን ሱና ለራሳቸው ተግባራዊ አድርገው ሲያበቁ ሰዎችን አሳውቀው ሰዎችን ወደዛ ወደ ነቢ ሱና የሚጣሩ ናቸው ከአህለ ሱና መጠሪያዎች ውስጥ አህሉ ሱነቲ ኽያሩ ናስ ከአህለ ሱና ባህሪያቶች ውስጥ አህለ ሱናዎች ኽያሩ ናስ የንሃውን አኒል ቢድዕ ወአህሊሃ አህለ ሱናዎች ምርጥ ሰዎች ናቸው ከሰዎች ሁሉ ምርጦች ናቸው ሰዎችን ከቢድዓ ይከለክላሉ። ቢድዓ ጥመት ነው መጥፎ ነገር ነው ከአላህ መንገድ የሚያወጣ ነው ወደ ጀሃነም ሊያስገባ ወደ ጀሃነም የሚመራ የሚወስድ ነገር ነው ስለዚህ ሰዎችን ከቢድዓ ከመጥፎ ነገር ይከለክላሉ ከሙብተዲዎች ይከለክላሉ ሙብተዲ ጋር እንዳትሄድ መጥፎ ቦታ እንዳትሄድ ወደ ጥሩ ቦታ እንድትመጣ ሰውን ይጠራሉ ከመጥፎ ነገር እየከለከሉ ወደ ጥሩ ነገር ይመራሉ ስለዚህ አህለ ሱናዎች ኺያሩ ናስ ናቸው አህለ ሱና እንተና አህለ ሱናን በተመለከተ ቂለ ሊአቢ በክር ቢኑ አያሽ መን ሱኒ አቡበክር ቢን አያሽ የሚባል ሰውዬ ምን ተባለ መን ሱኒ ሱኒ ባለው ማለት ማን ነው ተብሎ ጠየቀ ቃለ الذي إذا ذكرت الأهواء لم يتعصب إلى شيء منها ሱኒ ብሎ ማለት ስለ ሀዋ ሲነገር ስለ ቢድዓዎች ሲነገር ሙኻለፋ የሆኑ ከሸሪዓ ጋር ሙኻለፋ የሆኑ ነገሮች ሲነገር ሙተዓሲብ የማይሆን ለዛ የማይወግን የማይቆረቆር የማይሰማው ነዋል ሀዋ ሲነሳ ስለ ቢድዓዎች ሲነሱ ቢዳዎች ተነስቶ በሚተችበት ሰዓት ላይ ለዛ ሙታሲብ የማይሆን ነዋል አህል ሱና ሁሙ ልغረባ ኢዛ ፈሰደ ናስ አህለ ሱናዎች ጉረባዎች ናቸው እንግዳ ይሆናሉ መቼ ኢዛ ፈሰደ ናስ ሰዎች ሲበላሹ ሰዎች እንዳለ በቢድዓና በተለያዩ ነገር ከእስልምና መንገድ እያፈነገጡ እየወጡ ዲን የነቢዩ ስለ ላ ስለም ሱና ገሪብ በሚሆንበት ሰዓት ጉረባ የሚሆኑ አህለ ሱናዎች ናቸው ነቢ ስለ ላ ስለም እንደተናገሩት በዳ አልእስላሙ ሪበን ወሰያዑዱ ሪበን ከማ በዳ ፈጡባ ሊልጉረባ እስልምና ገሪብ ሆኖ እንግዳ ሆኖ ተጀመረ አሉ ነቢ ስለ ላ ስለም የመክመካ ውስጥ ሰዎች ሶስት መቶ ስልሳ ታቦት በሚያመልኩበት ቦታ ላይ ነቢዩ ስለ ላ ሰለም ላኢላሃ ኢላላህ በማለት ያ አይጠቅምም በማለት ነቢ ስለ ላ ስለም ዳዕዋቸውን ጀመሩ ወሰየኡዱ ገሪበን እንግዳ ይሆናል ገና ደግሞ ይጠፋና ከዛ በኋላ አላህን ብቻ አምልኮ የተባለ ሰው የሚል ሰው ከአላህ ውጭ ያለ መመለክ የለበትም ከአላህ ሌላ ጠቃሚ ጎጂ የለም ሲባል ይህ ገሪብ የሚሆንበት ጊዜ ይመጣል ነቢ ስለ ላ ሰለም ልክ በነቢዩ ዘመን ነቢይ ስለ ላ ሰለም ከአላህ በስተቀር ሌላ አምላክ የለም አላህን በብቸኝነት አምልኩ ሌላውን አታምልኩ ሲሉ ሙሽሪኮች ምን ነበር ያሉት አጃአለ አልአሊሀተ ኢላህን ዋሂደ ኢነ ሀዛ ለሸይኡን ጃባ ብሎ ብሎ ደግሞ ሙሐመድ አማልክትን አንድ ብቻ አንድ አምላክ ብቻ አደረገ እንዲ ያሉ ኢነ ሀዛ ለሸይኡን ጃብ በጣም አስገራሚ ነገር ነው ልክ እንደዚያው ዲን ገሪብ ይሆንና እንግዳ ይሆንና አሉ ነቢ ስለ ላ ሰለም ሰዎች ከአላህ በስተቀር ያለ መመለክ የለበትም ሲባል ከነቢዩ በስተቀር ያለን መከተል የለብንም ተከተል የተባለው ነቢዩን ብቻ ነው ከነቢዩ ውጭ ያለ መከተል የለብንም ሲባል የነቢዩን ሱና የነቢዩን ፈለግ ብቻ ነው መከተል ያለብን ምንድነው ከበዛ ነው ከዛ ውጭ ያለው ቢዳ ከሆነ ቢዳ ጥመት ነው ሲባል ገሪብ የሚሆንባቸው ሰዎች ይመጣሉ ግን ገሪብ ይሄ ዳዋ ገሪብ እንግዳ በጣም የሚሆንበት ጊዜ ይመጣል ፈጡ ፈጡባ ሊልጉራባ በዛን ሰዓት ታዲያ እንግዳ ዲን እንግዳ በሚሆንበት ሰዓት ላይ ጉረባ የሚሆኑ ሰዎች እንግዳው የሚሆኑ ሰዎች ለዲኑ ለሰው አዲስ የሚሆኑ ሰዎች ምንኛ ማባል ነቢ ስለ ላ ሰለም ስለዚህ አህል ሱና ጎረባ ናቸው ዲን በሚበላሽበት ሰዓት ላይ ሰዎች አመለካከታቸው በሚበላሽ በሚቀየርበት ሰዓት ላይ አህለ ሱናዎች ጎረባዎች ይሆናሉ አህለ ሱና ሁሙ ለዚነ ያሕሚሉና ልዕልም አህለ ሱናዎች የነቢዩ ስለ ላ ሰለም ሱና አውቀው የሚያሳውቁና የሚተገብሩ ወደ እሱም የሚጣሩ ስለሆኑ ይህንን ዕልም የሚሸከሙት ይህንን ዕልም የሚያስተላልፉ አህለ ሱናዎች ናቸው ወኢላ كما قال الإمام الشافعي العلم قال الله وقال رسوله وما سوى ذلك وساوس الشيطان علم بلو مالت قال الله وقال رسوله ነው አላህ እንዲያለ ነቢዩ እንዲያለ ነው ከዛ ውጭ ያለማ ወስዋስ ነው አስለን ሰውን ከዕልም መሽጉል የሚያደርግ እንጂ የሚጠቅም ነገር አይደለም ይህንን ዒልም የሚያስተላልፉት ማን ናቸው አህለ ሱናዎች ናቸው ወይላ ሙብተዲዕማ ሙኻለፋ መጀመሪያ ለራሱ አላመነበት አልሰራበት እንዴት አድርጎ ያስተላልፈዋል ይህን እንዲህ ስለዚህ አህለ ሱናዎች ይህንን ዒልም የሚያስተላልፉ የዕልም ባለቤቶች ዕልም ተሸካሚዎች አህለ ሱናዎች ናቸው አህል ሱና ሁም ለዚነ ያሕዘኑ ናሱ ሊፊራቅህም አህለ ሱናዎች የነቢዩ ስለ ላ ሰለም ፈለግ ተከታዮች ሰዎች ሲልነጠሏቸው ሲያጧቸው የሚያዝኑላቸው እነሱ ነው ቃል አዩብ ሰክተያኒ አዩብ ሰክተያኒ ምን ይላል ምን ሰለፍ ነው እኒ ኡክበሩ ቢመውት ረጁል ምን አህል ሱና እኔ አንድ አህለ ሱና የሆነ ሰው መሞቱ ይነገረኛል ይላል አዩብ ሰክተያኒ ኡክበር ቢመውት ረጁል ምን አህል ሱና ረጁል የሆነ ሰው መሞቱ ይነገረኛል ምን አህል ሱና ነው ላኪን ፈከአነማ አፍቂዱ ባዕድ አዛይ ታዲያ ይህ ሰው አህለ ሱና ከመሆኑ አህለ ሱና የሆነ ሰው በመሞቱ ምክንያት የሆነ የሰውነቴን ክፍል ማጣ ያህል ይመስለኛል የሆነ የሰውነት ክፍሌን የማጣ ያህል ይሰማኛል ወቃለ إن الذين يتمنون موت أهل السنة يريدون أن يطفئوا نور الله بأفواههم والله متم نوره ولو كره الكافرون አሁንም አዩበ ሰክቲያኒ ምን ይላል እነዚያ የአህለ ሱናዎችን ሞት የሚመኙ ሰዎች ሙብተዲዎች የአህለ ሱናዎችን ሞት አህለ ሱናዎች ሞተው እንዲያልቁ እንዲጠፉ የሚመኙ ሰዎች ዩሪዱን አዩጥፊኡ ኑር አላህ ቢአፍዋሂም የአላህን ኑር የአላህን ዲን የነቢዩ ስለ ላ ሰለም ሱና የነቢዩን ፈለግ ማጥፋት ይፈልጋሉ ላኪን ወላሁ ሙቲሙ ኑሪሂ ወለው ከሪሀ ልካፊሩን አላህ ስብሓን ወተላ ይህንን ኖር ይህንን እስልምናውን ይህንን የነቢዩ ስለ ላ ሰለም ፈለግ ያስፋፋዋል ያዳርሰዋል እንጂ ያጠፈው አሱና ስለ ሱና ይህን ካልን አህለ ሱናዎች ስም ይህን ካልን ከዚህም ሌላ አንዳንድ ስሞች ሊኖራቸው ይችላል አህለ ሱናዎች አህለ ሱና ወልጀማ በሌላ ቦታ አንዳንድ ቦታ ላይ በዘመናችን በተለይ ወደ ግብፅና ሱዳን አካባቢ አንሷር ሱና ወልጀማ በመባል አንሷር ሱና በመባል ይታወቃሉ ሌላ ቦታ ወደ ምዕራብ አፍሪካ ደግሞ ሲኬድ ኢዛለቱል ቢዳ በመባል ይታወቃሉ የተለያየ ስም ሊኖራቸው ይችላል ያ ሁሉ ስም ምንድን ነው ለአንድ ነገር መጠሪያ ነው የአንድ ነገር መጠሪያ ነው አህለ ሱናን በለው ጣይፍ አልመንሱራ ፍርቀ ናጂያ አህል ሀዲስ እንደዚሁም ደግሞ ሰለፊያ ሁሉም አንሷር ሱና እንደዚሁም ደግሞ ኢዛለቱል ቢዳ እነዚህ ሁሉም ለአንድ ጀማ መጠሪያ አንድ እንትን መጠሪያዎች ናቸው አልዒብራ ይህ ሁሉ ስሙን ብቻ ስሙ ስም አህለ ሱና ያደረግህም አህለ ሱና ነኝ ብትል ስሙ አህለ ሱና ያደረግህም አህለ ሱና መሆን የሚቻለው የነቢዩ ስለ ላ ሰለም ሱናን ተግባራዊ አምነ ተቀብለ ተግባራዊ ስታደርግ ነው አህለ ሱና እንደፈለክ በመጥ ስላልክ ስለሞገትክ ብቻ አህለ ሱና ነኝ ስላልክ አህለ ሱና መሆን አትችልም አህለ ሱና ለመሆን ሰለፊ ለመሆን አህለል ሐዲስ ለመሆን ጣይፈል መንሱራ ለመሆን ፍርቀ ናጂያን ለመሆን መደረግ ያለበትን ማሟላት አለብን ስታምን ልክ ነቢዩና ሰሃቦች ባመኑት መልኩ ማመን ከዚያ በኋላ ያንን ያመንክበትን ነገር መስራትና መተግበር ይህ ነው አህለ ሱና ሊያደርግ የሚችለው እነዚህ አህለ ሱና ሱናን ሱናን በተመለከተ ይህንን አህል ካየን ይህ ሱና ኒዕማ ነው አላህ ስብሓን ወተላ ለዚህ ኡመት የሰጠው ትልቅ ኒዕማ ነው ወአትመምቱ አለይኩም ኒዕመቲ እንዳለው አላ ስብሓን ወተላ ይህ የነቢዩ ፈለግ ትልቅ ኒዕማ ነው ኒዕማ ሙጥለቅ የሆነ ኒዕማ ነው ይህንን ኒዕማ ልንጠቀምበትና ልንሰራበት ይገባናል ኒዕማ ኒዕማ ሙጥለቅ አለ ኒዕማ ሙቀየድ አለ ኒዕማ ሙቀየድ የሚባለው ጤንነትን ይመስል የዱንያዊ ከግለሰብ ጋር የተያዘ ጉዳይ ጤንነትን ሀብትን እነዚህን የመሳሰሉ አፊያ እነዚህን የመሳሰሉ ኒዕማ ሙቀየድ ናቸው ላኪን ኒዕመተል ሱና ግን ኒዕማ ሙጥለቅ ነው ሙጥለቀን ኒዕማ ነው ዱንያ አኺራ የምትጠቀምበት የምትደሰትበት ኒዕማ ነው ይህንን ኒዕማ አውቀ ነው በተግባር ልናውለው ይገባል ይህንን ኒዕማ አላ ስብሓን ወተላ እንጠየቅበታለን የውመ ልቅያማ ስለዚህ እያንዳንዳችን ይህንን ሱና አውቀን የነቢዩን ስለ ላ ሰለም ሱና ፈለግ አውቀን የነቢዩን ስለ ላ ሰለም ሱና ወደዛ መጣራት ይኖርብናል ወደ ነቢዩ ስለ ላ ሰለም ሱና ኢንቲሳብ ማድረግ ይኖርብናል اعتزاز እናደርግበት ይገባል የነቢዩ صلى الله عليه وسلم ሱና ተግባራዊ ማድረግና በዚህም ደግሞ ወደ ነብዩ صلى الله عليه وسلم انتساب በማድረጋችን ወደ ነቢዩ ሱና انتساب በማድረጋችን ወደ ሰለፎች انتساب በማድረጋችን اعتزاز ልናደረግ ይገባናል እሺ ይህ ሱና የነቢዩ صلى الله عليه وسلم የነቢዩ ስለ ላ ሰለም ሱና ሒስን ነው ሒስኑን ሐሲን መጠበቂያ የሆነ ምሽግ ነው ከቢድዓ የምትጠበቅበት በዱንያ ላይ ካሉ ከማንኛውም ጭመቶች የምትጠበቅበት መጠበቂያ ነው መጠበቂያ ምሽግ ነው ከዚህ ሱና ስትወጣ ነው የነቢዩ ስለ ላ ስለም ሱና ጥሰን ስንወጣ ለቢድዓ እንጋለጣለን በነቢዩ ሱና ላይ ግን ራሳችንን እልትዛም ያደረግን እንደሆነ በነቢዩ ሱና ላይ ራሳችንን የገደብን እንደሆነ መጠበቂያችን ይሆናል ይህንን በተመለከተ አላህ ስብሓን ወተላ ቁርአን ላይ يوم تبيض وجوه وتسود وجوه የሚለውን አያ ሲፈስር አብደላ ብኑ አባስ ምን ይላል تبيض وجوه أهل السنة والاعتلاف وتسود أهل السنة أهل البدع والاختلاف يوم تبيض وجوه وتسود وجوه የቅያማ ቀንን አላህ ስብሓን ታላ ሲናገር ፊት የሚጠቁርበትና ፊት የሚነጣበት ቀን ነው ይላል አላህ በዛን ሰዓት ይህንን አያ ሲፈስር አብደላ ብኑ አባስ ምን ብሎታል ተብየዱ ውጁህ አህል ሱና ወልኢትላፍ የአህለ ሱናዎች ፊት ይነጣል የውም ልቅያማ ያበራል ይላል አላህ የውመ ተብየዱ ውጁሁን የተባለው ውጁህ የማን ፊት ነው የሚያበራው ውጁህ አህለ ሱና አህለ ሱና ወልኢትላፍ የአህለ ሱናዎች በነቢዩ ሱና ላይ ህብረት የፈጠሩ አንድ የሆኑ ሰዎች ፊታቸው ያበራል የቅያም ቀን በዛ ተቃራኒ ግን وتسود وجوه أهل أهل البدعة والاختلاف بدعة ያመጡ ሰዎች እክትላፍ የፈጠሩ ሰዎች የነቢዩን ሱና ጥሰው ሌላ የሚከተሉ ሰዎች ፊታቸው የዛን ቀን ይጠቁራል ፊታቸው ይጠቁራል ስለዚህ ይህ ሱና በዱንያ ላይም ከመጥመም ይጠብቀናል በአኼራም ደግሞ ቅጣት ቅጣት ውስጥ ከመግባት ጃሃንም ከመግባት ይጠብቀናል ትልቅ መጠበቂያ ነው ስለዚህ ሁላችንም ዛሬ በዱንያ ላይ ከጥመት እንድንጠበቅ ነገም ደግሞ በአኼራ ነጃ ለመውጣት ከእሳት ለመጠበቅ ሱናን ሙላዚ መሆን ይኖርብናል ፈይን አሰብቱ ፈሚን አላህ ፈይን አክታቱ ፈሚን ወሚን ሸይጣን ወሰላሙ አለይኩም ወረህመቱላህ